إلى الحكام ካለፈው ስለ ጾም ነበረ ያነሳው እንግዲህ ሱረቱል በቀራ ሙሂማቱል ኢስላም የዲን ዋና መሰረታዊ አንኳር ጉዳዮችን ትዳስሳለች ከመግቢያው ላይ አለዚነ ዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን ሲል ያው ከኢማን ቀጥሎ አህመል አርካን ኢቃሙ ሰላትና ኢታኡ ዘካት እንደሆነ ጠቁሞን ነበር ማለት ነው ከዛ እንደገና ባለፈው ስለ ጾም አስተነበርኩት በአለይኩም ሲያሙ በሚለው ማለት ነው ከጾም ጋር አያይዞ ይህችን አያት በጣልቃ ካስገባ በኋላ ቀጥሎ ደግሞ ስለ ሀጅ ይቀጥላል እና ጾም ላይ ሰዎች እንግዲህ መብላት መጠጣት ያው ልማዳቸውና ፍላጎታቸው ነው እንደሚታወቀው ራሳቸውን ከመውደድ የተነሳ ለመብላትና ለመጠጣት አቅም ካላቸው በማንኛውም ጊዜ ሊገደቡ እንደማይፈልጉ ነው ግን አላህ ለፈተና ሲል የምትወዱትን ምግብና መጠጥ እንዲሁም መገናኘት ለእኔ ብላችሁ ማቆም አለባችሁ በተወሰነ ጊዜ ቢያንስ በአመት አንድ ወር ያህል ትጦሙብልኝ አዝዣለሁኝ ብሎ ነበር ይሄ ራሱ ትልቅ ምትሃን ነው ማለት ነው ይሄንን እንግዲህ ሙእሚኖች ተቀበለው በኢማናቸው መሰረት አዎንታዊ መልስ በመስጠት መብላት መጠጣት እያማራቸው የስራውና ሲጠሙ መዋላቸው የኢማናቸው ማረጋገጫ ነው ማለት ነው። ይህን ልምምድ እብሌ ካደረጉ በኋላ ለአለኩም ተጠቁን እንዳለው ጾም መድረሰ ተጠቋ ነው። አላህን የመፍራት መለማመጃ ጣቢያ ነው ማለት ነው። በመሆኑም ከሱ ጋር ምናላ አያይዞ ወላ ተእኩሉ አምዋለኩም በይነኩም ቢልባጢል አሁን እንግዲህ ከኔ ትእዛዝ ተነስታችሁ የኔን ፍቃድ ለማክበር ብላችሁ የምትወዱትን ጣፋጭ ምግባችሁን አቋርጣችሁ ለራብና ለጥማት ተጋለጣችሁ ይሄ እኔን ፈርታችሁ ከሆነ በሌላም ጊዜ እንደዚሁን ያልፈቀድኩትና ያልወደድኩትን ምግብ ማቆም እኮ ይጠበቅባችኋል አላያይዞ ማለት ነው ለምሳሌ ገንዘቦቻቸውን በመካከላቸው ባለ ሙዓመላ ህጋዊ ባልሆነ መንገድ መብላትም ማስበላትም የለባቸውም እንግዲህ ሰዎች በተለያየ መንገድ ነው ገንዘብ የሚያገኙት እንደሚታወቀው በመስረቅ በመቀማት በማጭበርበር በመክዳት በማታለል እንዲሁም ጉቦ በመስጠት ሪባ ተመሳሰሉ ነገሮች የተለያዩ ገንዘቦችን ያገኛሉ ይህን ሁሉ ያካትታል ወላ ተኩሉ አምዋለኩም በይነኩም ቢልባጢል ገንዘቦቻቸውን በመካከላቸው ህገወጥ በሆነ በከንቱ መንገድ አትብሉ የሚለው ሙሐረማት የሆኑትን ሙዓመላዎች ሁሉ በሙሉ ያካትታል ማለት ነው እና የራስህን ንጹህ ገንዘብህን ከሀላል ከሱለህ ያፈራኸውን በረመዳን ቀን እንዳትበላ ብዬ ስከለክልህ ትእዛዜን ተቀብለህ እንዳከበርክ ሁሉ በማንኛውም ጊዜ ደግሞ ጭራሽ የማልወደውንና የማልፈቅደውን ነገር የሰውን ገንዘብ ያላግባብ እንዳትበሉ እንግዲህ ሐላሉን ገንዘብ ለአላህ ብለህ መብላትን የምትቆጠብ ከሆንክ ሀራም የሆነውን ጭራሽ መብላት አይጠበቅብህም ማለቱ ነው። ይህ በጣም ስልታዊ የሆነ አነጋገር ማለት ነው። ረመዷን የጾምከው የተራብ የተጠማ ያለፍከው ወር ሙሉ እኔን ፈርተህ ነው ስለዛ ገንዘብ ነበር በመሰረቱ ገንዘቡ ሐላል ነበረ ማለት ነው ግን በሌላ ጊዜ በባጢል የሚሰበሰቡ ገንዘቦችን ህገወጥ በሆነ መንገድ የምታገኛቸውን ገንዘቦችም እኔን ፈርታችሁ ከመብላት መቆጠብና መራቅ አለባችሁ ይህ ሲሆን ነው ትክክለኛ ኢማናችሁ የሚረጋገጠው ይላል ማለት ነው እና ቅድም እንዳልኩት እንግዲህ በአጠቃላይ غير مشروع በሆነ መንገድ የሚገኙ ገንዘቦችን ሁሉ በሙሉ መጠቀም እንደማይፈቀር ነው ማለት ነው ወላ ተእኩሉ የሚለው ኢባራ ቀጥታ መብላት የሰው ልጅ ዋና አላማውና ፍላጎቱ ስለሆነ እንጂ የማይበሉ እቃዎችን ቢሆን ያላግባብ መውሰድ አይፈቀድም ማለት ነው ምክንያቱም ከመናፊው ሁሉ የበለጠውና በጣም የሚያጓጓው የሚበላ ነገር ስለሆነ የተገኘው ነገር ሁሉ ዝሮ ዝሮ ወደ ምግብነት ነው የሚለወጠው እና መልበስም ቢሆን ማጌጥም ቢሆን የተለያዩ መሳሪያዎችም ቢሆኑ እቃዎችም ቢሆኑ በባጢል መንገድ ገቢ ካደረካቸው እንደበላሃቸው ይቆጠራል ማለት ነው ና የሚበላውን ብቻ ነው እንጂ ከዛ ውጭ ያለውን ንብረት ወስድ ግድ የለም እንዳትል ማለት ነው ወትድሩ ቢሃ ኢለል ሁካም እንደገና ደግሞ በቀጥታ መብላት ብቻ ሳይሆን በተዘዋዋሪ መንገድ የሚበሉ ማሉ ይላል እሱንም ጭምር ያካትታል ለምሳሌ ካላችሁ ወደ ዳኞች ወይም ወደ ባለስልጣናት ገንዘቦችን አትወሩሩ ይላል ለምን ሊተቁሉ አሙ ፈሪቀ من اموال الناس بالاسم በዛ ለዳኞች በወረወራችሁት ገንዘብ አንጻር የሌሎቹን ሰዎች ገንዘብ ልትበሉበት አለማችሁ የምታወጡትን ገንዘብ እንደዚሁ ከኩልኩሉ ይቆጠራል ይላል ማለት ምንድነው ሪሽዋ ጉቦ ማለት ነው ሰዎች እንግዲህ በአንድ ነገር ይጣላሉ በሁቁቅ የተጣሉ ሰዎች ያቸልፍን ያቸልፍ ብለው ዳኛ ላይ ክስ ይመሰርቱና ይከራከራሉ ማለት ነው በሚከራከሩ ጊዜ ካለው ስግብግብነት በመነሳት ይሄ ዳኛ በነፃ ሀቄን አይፈርድልኝም ወይም ደግሞ ልፈልገው ያገኘውትን ገንዘብ አይሰጠኝም የሚል ስጋት ሲሰማው በጥቅም ሊያታልለው ይሞክራል ማለት ነው ያው የሚተባበሩ ከሆነ የሙለታውን አላጠፋም የሚል መስመር ይዘረጋል ማለት ነው ይሄ ምን ማለት ነው በእጃዙር መብላት ነው አሁንም ማለት ነው መብላትም ማስበላትም ነው ይሄ ምክንያቱም አንተም የማይገባህን ገንዘብ በጎባ አታለህ ለአንተ እንዲያደርግልህ ነው እሱም ደግሞ ያችን ነገር ለጥቅም ሊያገኝባት ነው በተንኮል ላይ መመሳጠርና ማሴር ነው የዋዎች እንግዲህ ምንም የማያውቁ ሀቁ የኔ ነው ትክክለኛ መረጃ አለኝ እያሉ ዝም ብለው ሲንጓጉ ውስጡን ነገሩ ያልቃል ማለት ነው ይህም ሌላው የተከለከለውና አደገኛ ሙአመላ ነውና ገንዘቦቻችሁን በማስረጃ አረጋግጣችሁ ማገኘት ወይም ማጣት እንጂ በጥቅም አታላችሁና ዳኞች እንደልላችሁም ብታስበሉ ያም ወላ ተኩሉ በሚለው ውስጥ እንደሚውክን የሚካተት አትርሱ ይላል ማለት እንዳውም ይሄ በጣም አደገኛው ነው ማለት ነው ምክንያቱም ዳኞች የግል ጥቅም በዳኝነት ስራቸው ታገኙ ፍትህን ሊያከብሩ አይችሉም ሁልጊዜ ለሰጣቸውና ላገለገላቸው ነው እንትንም ያኔ በአገር ላይ ጭራሽ ፍትህ ይጠፋል ማለት ነው እጃለው አለው ይጠረልለታል እጅ ያጠረ ያው ይቀርበታል ማለት ነው ይህ ከሆነ ደግሞ ፍትህ አልባ ይሆናል ሙስተማው ፍትህ አልባ ከሆነ ደግሞ አገር ተፋ አዳላ ከሌለ በአገር ላይ ዙልም ነው የሚሰፍነው ዙልም ከመጣ ደግሞ አላህ Subhanahu Wa Ta'ala ان الله لا يهدي القوم الظالمين ዛሊሞችን በማንኛውም መንገድ አይቀናቸውም እና አጅለና አጅላ በዱንያም በአኺራም አደገኛ ሁኔታ ነው የሚመጣው ማለት ነው ስለዚህ ገንዘቦቻችሁን በመካከላችሁ በውሸት ወይም በህገወጥና አግባብ ባልሆነ መንገድ አትብሉም አታስበሉም ከነዛ ለምሳሌ ወቱዱሉ ቢሃ ማለት ወቱቱሃ አው ተድፈዑ አንያል አምዋለ ቢጠሪቅ ርሽዋ በዳይነት ስራ ላይ የተጠመዱትን ዳኞች አቅጣጫ ለማስታት በገንዘብ በማታለል እንደዚህ ታረጉልኝ እንዲያረግልዎታል የሚል ነገር እንዳትሰሩ ይላል ሊተኩሉ ፈሪቀ من اموال الناس بالاسم በዛ በምትሰጡት ህገወጥ ገንዘብ አንጻር ውለታ ባለ ውለታ ሆናችሁ በዳኞቹ ለናንተ የማይገባቸውን ገንዘብ እንዲፈርድሏችሁ ለማድረግና አቅጣጫ ለማስቀየስ ይህን ማድረግ አይገባቸውም በላቸው ይላል እና ቢልኢስሚ የሚለው ቀይድ በወንጀል መንገድ ይላል እቺ ወንጀል ኢስሚ የምትለው ቀይድ በሐቅ ከሆነ መስጠት የሚቻል መሆኑን ይጠቁማል ብለዋል ለማን ባዱ ዑለማ እና ሌላ አማራጭ ከጠፋ ለምሳሌ አንተ ገንዘብህን አንድ ሰው ያላግባብ ሊወስድብህ ይሞክራል በሚሞክር ጊዜ በቀጥታ ብትከራከር ወይም ደግሞ የአካል ምስክር ብታቀርብ ዳኛው ግን በጥቅም ስለተያዘ እንደሚፈርድበት ታውቃለህ ማለት ነው ያኔ አንተ ያን ሐቅህን ላለማስወሰድ አንተም ልትከራከር ትችላለህ ያኛው ያንተን አስፈርዶ ሊወስድ ነው አንተ ግን ለማስቀረት ነው መቶ ሺህ ነበረ የተካሳችሁበት መቶ ሺውን ባዶ እጅህን ሊያስቀርህ ነው ማለት ነው ስለዚህ ጨርሼ ከማጣው አስር ሺህ ልሰጠውታለሁ ብለው ዘጠናውን ሺህ ብታገኝ ትችላለህ ባዶል ሐቅን አገኘ ማለት ነው እንግዲህ ሌላ አማራጭ ከጠፋ ማለት ነው አማራጩ ከተገኘ ተገኘ ሌላ አማራጭ ከተገኘ በማንኛውም መንገድ እኔ ሐቄን አላስነካም ብለህ እንትጣልክ ያ ነው ለነሱም ደርስ ተጣጫዋለ ማለት ነው ሌላ ስልት ልትቀይስ ግን አማራጩ ከጠፋ አይንህ እያየ ሙሉ ገንዘብህን ከሚወስድብህ የተወሰነ ቁንጥረ ሰጣ 5000 አመድ 10000 የተረፈውን ለማገኘት ከቻል ያንተ ጨርሰ ሐቅህን ላለማጣት ስትል ነው ተገደህ ነው ማለት ነው እሱ ግን ጭራሽ የማይገባው ሊወስድ ነው የሚሰጠው በዚህ መልኩ ከሆነ ሌላ አማራጭ በሚጠፋ ጊዜ ይፈቀዳል ማለትን ይጠቁማል ማለት ነው እንግዲህ ግዚያዊና ጅላዊ መፍትሄ ነው በመሰረቱ ግን ጉበኝነት ካለ አንድ ሙጅተማ ላይ ያ ሙጅተማ ለአደጋ የተጋለጠ ነው ይሄን እንደ መፍትሄ ተደርጎ ሊያዝ አይገባውም በአጋጣሚ እንደዚህ ታጋጠመው አንድ ግለሰብ አማራጭ ከጠፋ ለማለት ያህል እንጂ እኔም ለመከላከል እሱም ለማስወሰድ ሁልጊዜ በዚሁ እንቀጥል የምንል ከሆነ ደግሞ ይሄን ተቀባይነት አይኖረውም ማለት ነው ወአንቱም ተعلمون እናንተ ይህ ገንዘብ የማይገባችሁ መሆኑን እያወቃችሁ በ normal አካሄድ ቢከድ ይሄ ገንዘብ አላገኘውም ሀቅ አይደለም በቂ መረጃ የለኝም ብሎ ያመነ ሰው ነው ወደ ውስልትና ወደ ጉቦ የሚሄደው ማለት ነው እርግጠኛ በቂ መረጃ አለኝ በምንም መልኩ ሊቀማኝ አይችልም ታለ ግን ወደ ጉቦ መሄድ አያስፈልግም መጀመሪያው ነው ማ ሰጣለሁ ብሎ የሚመሳጠረው ሰው ብዙ ጊዜ የማይገባው ነገር እንዲፈረድለት ለማድረግ ነው አጣጣ ለማስቀየር ያን ነገር ግን ካላደረገ እንደማይፈርድለት ያቃል ማለት ነው ስለዚህ በአጠቃላይ ጉቦ ሚንከባይር ዱኑም ነው የታወቀ ነው ሙጅማ አለይህ ነው ያ በጉቦ የማይገባውን ማስፈረድ በጣም አደጋ ሙጅተማን ራሱ በላይ የሚያመጣ ነገር ነው ማለት ነው ፍትህን የሚያወድም ነገር ነው ስለዚህ በዚህ መልክ ሰዎች የማይገባቸውን ገንዘብ በቀጣም ሆነ በተዘዋሪ መብላት የለባቸውም እናንተ ያወቃችሁ አለ እያወቃችሁ ሲል ምናልባት ሳያውቅ መስሎት በሹብሃ የሆነ ከሆነ ያ ደግሞ ምናልባትም ኢደይታደር ሙስተሪዱ ባለ ውስጥ ሊገባ እንደሚችል ይጠቁማል ማለት ነው ሰዎች ግን ብዙ ጊዜ ጉቦ የሚሰጡበት ነገር እያወቁት ነው ይሄን ነገር ካላደረኩኝ አይሳካም ብለው ነው እንጂ የሚያደርጉት በስተት የሚሰጠው የለም ማለት ነው እርግጠኛ ጭንቀት ወይም ፍርሃት ሲሰማው ነው ይሄን ነገር በዚህ መንገድ ካላደረኩ በስተቀር አላገኘውም ሲል ይሁን ግደለም የለም ብሎ ያደርገዋል አንዳንዱ ግን ዝም ብሎ ባጋጣሚ ሳያስበው ሊያደርገው ይችላል ማለት ነው ማለት ምንድነው ዳኞችን በማንኛውም መልኩ በጥቅም ማስለመድ አይፈቀድም ምክንያቱም ዳኛ መንግስት ቀጥሮታል ደሞዝ አለው ህብረተሰቡን ሊያገለግል ፍትህ ሊያስከብር ነው የተቀመጠው ሌሎች ሰው ጣልቃ ገብተው ገንዘብ ሊሰጡት አይገባም ማለት ነው ያው ወንጀል ለማሰራት ካልሆነ በስተቀር አንዳንዶቹ ግን በጓደኝነት ለምሳሌ ጓደኛ ነው ጎረቤት ነው ታውቀዋለህ ዳኛውን አንተም ቀድያ የለህም ቀድያ እሱ ጋራ የሚያገናኝ ነገር የለም ማንኛውም ጓደኛ እንደምትጋብዘው ልትጋብዘው ትችላለህ ማለት ነው ግን ምናልባት በምትጋብዘው ጊዜ አንድ ቀን አንድ ጉዳይ ቢያጋጥመኝ እዛ ጊዜ ይረዳኛል የሚል አስበ ከሆነ ይሄም ራሱ ያ ነው እንተዋወቅ ማለት እና ማለት ነው ስለዚህ አንተም ታለሙን ማለት በቀጥታ ይችን ነገር ለማስፈጸም አልማችሁ እንዳታደርጓት ግን በጓደኝነት በጉርብትና ዝም ብለ አገኘው ማንም ጓደኛ እንታ እንደሚጋበዝ ወይም ደግሞ እንጫወት ሻይ ቡና እንደሚባለው ይሄ ባይኖረው ባይኖረውም ልታደርገው የሚችለው አዲ ነገር ከሆነ ልታደርገው ትችላለህ ማለት ነው ግን ከአንድ ጉዳይ ጋር አዛምደሃል ወይም ገና ስትልባት መሰረተም ልትተሳስበህ የሰው ሰው የታውን ጀምር ልትዋወቀው ብለህ ከሆነ ይህችም ሌላ ጉዳይ ናት ነው የሚለው ማለት ነው እና እንግዲህ አሁን ቀደም ሲል ስለ ጾም ነው የተነሳው ማለት ነው ጾምን ለምንድነው ሰው የሚራበውና የሚጠማው የአላህን ርዝዋ ለማገኘትና ካላህ ቁጣ ለመዳን ይህ ከሆነ ደግሞ በሌላም ጊዜ ከአላህ ሪዷ ጋር የሚያገናኙ ነገሮችን ጊዜ ልትጠነቀቅባቸው ይገባል ከአላህ ጋር የሚያቀያይሙህን ነገሮችን ልትርቃቸው ይገባል በጾም ጊዜ የገዛ ንብረትህን ሐላል ገንዘብህን መብላት መጠጣት ተከልክሏል ብለህ የምታከብር ከሆነ በሌላ ጊዜ ደግሞ የሰዎችን ገንዘብ ሐላል የማይሆንልህን ዳኞች ጋር እየተመሳጠርክ መብላትና ማስበላት እሱ ደግሞ በጣም የከፋ ወንጀል መሆኑን አውቀ ይሄንንም ለአላህ ብለህ መተው ይጠበቅብሃል ነው የሚለው ማለት ነው ከዛ ቀጥሎ ወደ ቀጣው ርዕስ ለመሸጋገር የሳሉነከ አንል አሂላ ስለ ለጋ ጨረቃዎችም ይጠይቁሃል ይላል አሂላ ማለት ገና ወሩ በሚበት ጊዜ መጀመሪያ ያው ጥፍር መስላ ስንጥር ሆና የምትታየው የጨረቃ ክብ አሂላ ይባላል አንዷ ሂላል ትባላለች ሲበዙ ያው በየወሩ የሚወጡት ራሳቸውን እንደቻሉ ተደርጎ ጀምዕ ተደረገና አሂላ ተባሉ ማለት ነው መጨረታ ሁልጊዜም ክቧ ሙሉ ነው እንደሚታወቀው ማለት ነው ግን እሷ የራሷ የሆነ ብርሃን የላትም ብርሃኑን የምትቀዳው ከፀሐይ ነው ከፀሐይ ጋራ እንደዚህ በሙቃበላ በፊት ለፊት በምትያይበት ጊዜ ከሷ የፀሐይ ብርሃን ያገኘው ክፍል ይደምቃል ማለት ነው የፀሐይ ብርሃን ጋራ ያልተገናኘው ደግሞ ይደበዛል እንደገል ማለት ነው እና አሻውን ተዛ ነው የምትከስበው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ኒዛሙን ሲያስቀምጥላቸው ፀሐይና ጨረቃ ሁል ጊዜ ቀስ በቀስ ሙቃበላ እንደሚሆኑና እንደሚለያዩ አድርጎ ነው የፈጠረው ማለት ነው በጉዟቸው ላይ እንግዲህ ወሩ መጨረሻ አካባቢ በሚሆን ጊዜ አጣጫቸው እየተራራቀ ይሄድና ሙሉ በሙሉ ሙቃበላ ማድረጉ እየቀነሰ እየቀነሰ ቀን በቀን ሂዶ በመጨረሻ ጥፍር ስንጣሪ የምታለው ብቻ ፀሐይ ጋራ ትገናኛለች ማለት ነው ሌላው ግን ጎዲን ስለሄደ ብርሃን አያገኝም በዛ ምክንያት ወሩ ለመባቻ ላይ በጣም ትንሽ ስንጥሩና ትታያለች አንዳንድ ጊዜም በጣም ተመድከማ የተነሳ ሳትታይም ትቀራለች ማለት ነው ይሄ ታዳ ጨረቃ የሚባል ነገር ከፀሐይ ጋራ በሚገናዘብበት ጊዜ ባህሪው ፍጹም የተለየ ሆነ ማለት ነው ፀሐይ ሁል ጊዜም በምስራቅ ጧት ሙሉ ሆና ትወጣለች ባለ መልኳ ትቀጥላለች ወደ ምዕራብ ዙራ ነገም መልሳ ትመጣለች ጨረቃ ግን በየጊዜው ቀን በቀን የማደግና የማነስ ባህሪ ይፈራረቅበታል ለምንድን ነው የሚል ጥያቄ እንደሚያነሱ ነውና ይህ ጥያቄ በመሰረቱ አላስፈላጊ ሊሆን ይችላል ግን ነቲጃው ውጤቱና ጥቅሙ ምንድነው ብትሉ ለሱ መልስ ልሰጣችሁ ይችላልው በሚል ነው አሁን የሚጀምረው አሁን ቀጣውን በሚከተለው እንመለስበታለን ወሰለላሁ ዐለይሂ ወሰለም አለናቢ የሚለው ላይ እንደጀመረ ነበር የቆም ነው አላህ Subhanahu Wa Ta'ala ስለ ሐጅ ሊያነሳ ስለፈለገ ሐጅ ደግሞ ያው በጨረቃ ስሌት የሚሄድ ነገር በመሆኑ እሱን እንደ መንደርደሪያ አድርጎ ነው የሚጠቅስልን ወሳሉነከ አኒል አይላ ስለለጋ የጨረቃዎች ጠይቀዋልና ለምንድን ነው ጨረቃ በየጊዜው የምታንስና የምትቀንሰው የምታድግና የምትጠፋው ብለው ተጠየቁ ይሄንን ለባለቤቱ ሰውት ግን አገልግሎቱ ጥቅሙ ምንድነው የምትሉ ከሆነ ለስለ ጥቅሙ ነግራቸዋለሁ ይላል ቁል ይሄ መዋቂቱ ሊናስ እነዛ የማነስና የመጨመር ባህሪ የሚፈራረቅባቸው ለሰዎች የተለያዩ ግዚያቶችን ማስሊያ ስለሆኑ ነው ባላቸው ይላል የስሌት መሳሪያዎች ናቸው ማለት ነው ልክ እንደ አቃሪ ስለዚህ በአንድ ባህሪ መቀመጣቸው ያን የስሌት ባህሪያቸውን ሊያጓድልና ላይመች ስለሚችል በዛ ነው ያቱም ቀንን አላህ ቀን መሆኑ የሚታወቀው በፀሐይ ነው በነጋ ቁጥር ሌላ ቀን መሆኑን እናውቃለን ማለት ነው ወርን ግን በፀሐይ እንዲሰላ አልፈለገም ማለት ነው ወርን በጨረቃ እንዲሰላ ነው የሚፈልገው ስለዚህ መዋቂቱ ሊና ሰዎች የተለያዩ ግዚያቶች አሏቸው ግዚያቶችም አንድ ክፍል ወራት ነው ቀናት ራሱን የቻለ ነው ቀን በቀን ጉሉ የሆነ መረጃ አለው ፀሐይ በወጣ ቁጥር ቀን ነው ማለት ነው ወር ግን በጨረቃ እንዲሆን ይፈለጋል ማለት ነው ስለዚህ ጨረቃው በተወለደ ቁጥር ጠቢዕ የሆነ ተፈጥሯዊ የሆነ ህግ ነው አዲስ ጨረቃ መጣ ማለት አረብ የሆነ አዲስ ወር ባተ ማለት ነው ማንም ሰው ወሩ ስንት ቀን ነው ምንም ብሎ መስላት አያስፈልገውም አዲስ ጨረቃ አፋቅ ላይ አድማስ ላይ ከታየች አዲስ ወር ነው ማለት ነው አድ ያለቀ ጨረቃ ደግሞ መጨረሻ አድማስ ላይ ከመጣች ወሩ እያለቀ ነው ማለትም ማንም ሰው ያውቃል በደውዩም የተማረውም ያልተማረውም ማለት ነው ይሄ እንግዲህ አላህ Subhanahu Wa Ta'ala አንድን ህግ ለሁሉም ነው የሚዘረጋው ናይ በተለያዩ በቁጥርና በስሌት የሚደረጉ የሚጽፉና የሚያነቡ ሰዎች ናቸው የሚያውቁት ይሄ ግን ማንም ሰው ፀሐይ ሲወጣ ጧት ሲነጋ የተማረ ያልተማረው መንጋቱን የሚለይበት ነገር የለም ሁሉም ነጋ ነው የሚለው ማለት ነው ጨረቃም ልክ እንደዛው አዲስ ተረካ ሲወለድ አዲስ ወር መሆኑን ማንም ሰው እንዲያውቅ ይፈልጋል እና ሰዎች ሙሉ በሙሉ ሁሉንም ቋሚ የሆነ ማንም ደግሞ ሊያንሸራትተው ሊቀይረው የማይችል ህግ እንዲሆን ይፈልጋል ማለት ነው በመሆኑም ወር በጨረቃ ነው መሰላት ያለበት በመሆኑም መዋቂቱ ሊናስ ሰዎች የተለያዩ ግዚያቶችን እንዲያሰሉበት ብዬ ነው ጨረቃ ከፍላ ዝቅ እንዲሆን ያደረኩት ይላል ማማዋቂቱ ማለት እንግዲህ ቀጠሮ ካላቸው የዛሬ ወር ካለ ያንን ወሩን መባቱን የሚያቀው ጨረቃው በመውጣቱ ነው ማለት ነው ኢዳ ሴቶች ከተፈቱ የሚቆጥሩት በዛ በጨረቃ ስሌት ነው ማለት ነው እንደውም ሙአሃዳ ካደረጉ በዛ ነው የሚደረገው ማንኛውም ነገር እንግዲህ ሰዎች ሰው ሰራሽ ነገር ከሆነ ሊያዛንፉት ይችላሉ ማለት ነው አንዱ ባለሙያ ጣልቃ ገብቶ ሊያዘባርቀው ይችላል ግን ይሄ ሰማይ ጋር የተያዘ ነገር ነው ማንም ጣልቃ ሊገባበት አይችልም ወደርክም ጠላም ወዛሬ ነው ወሮ የባተው ከተባለ ማንም ሰው ከፍ ዝቅ አይችልም ማለት ነው በዚህ መልክ እንደሄድ ነው እንዲሁም ደግሞ የኢባዳ ስራዎችም ማለት ነው ለምሳሌ ወልሐጅ አለ የሐጅ ስራ በዚሁ በመዋቂቱ ላይ የታወቀ ነው ሪዝል ሂጃ የሚባለው ወራት ከዛም በፊት ያው የሐጅ ወራቶች ተሸዋል ነውና የሚጀምሩት ሸዋል መቼ ባተ መቼ አለቀ ምርቀዳ መቼ ባተ መቼ አለቀ አዘል መቼ ባተ የሚለውን ሁሉም በጨረቃ መታወቅ አለባቸው በጨረቃው ላይ ነው የተመሰረተው ማለት ነው ስለዚህ የተለያዩ የግል ማህበራዊ ጉዳዮችንም ስትከታተሩ እንዲሁም ደግሞ የሐጅ ስራንም ለማወቅ ስትፈልጉ መቼ እንደሚጨርስና እንደሚጀምር ለዛ ስሌት እንዲመቻችሁ ብዬ ነው ጨረቃዎችን ሁልጊዜ እንዲቀያየሩ የማደርጋቸው ይላል ወለይሰ البر بأن تأتوا البيوت من ظهورها ይላል እንደገና ተኸይር ነገር የሚቆጠር አድርጋችሁ አትውሰዱና አትቁጠሩ ቤቶችን ከጀርባቸው መምጣታችሁን ይላል ማለት ምንድነው በጃሂልያ ጊዜ ወደ ሀጅ ወይም ወደ ዑምራ አስበው በሚወጡበት ጊዜ ከዚያ በኋላ ቀረስተው እንኳን ወደ ቤታቸው ከተመለሱ በተለመደው በር አይገቡ ነበር ቤታቸው ማለት ነው መጀመሪያ ዛሬ ሀጅ ሄዳለሁ ብሎ ወጣ ከወጣ በኋላ ወደ ቤቱ የሚያስመልስ ጉዳይ ያጋጥመው በቤቱ በር አይገባም ነበር እንግዳውሳ ወይ በጣራው ላይ ወይም ደግሞ በግድግዳው በሌላው ቦታ ከፍቶ ነበር የሚገባው ማለት ነው ይሄ በጃሂልያ የተለመደ ከንቱ ስምንት ነው እና ለአላህ ብዬ ወጥቻለሁ ለአላህ ብዬ ወጣሁበትን ተልኮዬን ሳልወጣ ተተመለስኩኝ በዚህ በር አልገባም በሌላ በር ነው መግባት ያለብኝ ራሳቸው የፈጠሩት ጆክ ማለት ነው ይህንን አላህ Subhanahu Wa Ta'ala እንዳዘዛቸው አድርገው ያወሩ ነበር የጃሂልያ ሰዎች ልክ ከአላህ እንደመጣና እንደታዘዘ አድርገው ከትውልድ ትውልድ እየወረሰ ስህተቱን ያንከባለለው መጥቶ ነበረ መቼ ነው ደግሞ ቤት ጠጋችሁ ግቡ ያልኩት አለ አላህ Subhanahu Wa Ta'ala እና የነ ነገር ተኸይር ነገር እንደጀብዱ ይሄን ያደረገ ሰው ትልቅ ኸይር እንደሰራ ይቆጠራል ምናልባት አንዳንዶቹ ምንድነው ቤት መቅደስ ደግሞ ምን አለበት ብገባ ያሉ እኔ እንዳፈንጋጮች ይታያሉ ማለት ነው በአክሱ ትክክለኞቹ እነሱ ነበሩ እንደዛ የሚያደርጉትን ሰዎች ደገፋ ማለት ወለይሰ ቢሩ ቢአንተ ቱልቡዩት እናንተ ቤቶቻችሁን በጀርባ በኩል እየቀደዳችሁ መግባታችሁን እንደ ኸይር ስራ ቆጥራችሁ እንዳውም በተተከለኛው በሩ የሚገቡትን ሰዎች እያነወራችሁና እየወነጀላችሁ ነው ያላችሁት ይሄ ደግሞ ተኸይር ስራ የሚቆጠር ነገር አይደለም ኢሳደል ማል ነው እንጂ አላህ Subhanahu Wa Ta'ala ወላኪን ልብረ ግን መልካም ስራ ሰርታችሁ ከጌታ ለመቃረብ ተፈለጋችሁ ይልቁን የልንገራችሁ አለ እሱ ምንድነው ማን ማን ይተቃ ቢሩ ማን ይተቃ ኸይር ማለት አላህን የፈራ ሰው የሚሰራው ስራ ነው እናንተ ዝም ብላችሁ ቢድአ ነገር አላህ ያላዘዘውና ያልወደደውን ነገር ብድግ አርጋችሁ ይሄን ነገር ከሰራ አላህ ይወድሃልና ኸይር ይሆንልሃል ብላችሁ ተምትሰሩ ይልቁንስ እኔ ባለቤቱ ወደኔ የሚያቀርባችሁን ኸይሩን ልንገራችሁና ለምከራችሁ ያን ሰርታችሁ መቃረብ እንድትችሉ ይላል እሱ ምንድነው ላኪን البر الذي جهلتموه እናንተ የራሳ የረሳችሁትና ያላወቃችሁ ትልቁ ኸይር ነገር ማን ይተቃ ሙዳፍ ይቀደራል እዚህ ላይ ቢሩ ማን ይተቃ ቢሩ ማን ይተቃ አላህን የፈራ ሰው የሚሰራው ኸይር ነገር ነው ወደ አላህ የሚያቃርበው አላህን የፈራ ሰው የሚሰራው ስራ ምንድነው ሁል ጊዜ ከአላህ የታዘዘውን ነው ከመስራቱ በፊት ይሄን ነገር አላህ አዞታል አላዞተም ወዶታል አልወደደውም ብሎ ያቀና አላህ ያዘዘው መሆኑን ካረጋገጠ በኋላ በዛ ላይ ተመስርቶ ጌታውን ፈርቶ ይሰራዋል ማለት ነው ወይም ደግሞ ጌታ የከለከለው ነገር መሆኑን አውቆ ጌታን ፈርቶ ይከለከላል የዚህ ሰው ስራ ነው አላህ ዘንዳ አቃራቢ ሊሆን የሚችለው መልካም ስራ ሊባል የሚገባው እንጂ እናንተ የምታረጉት የቤት ማበላሸት ከኔ ሪዷ ጋራ ምንም ያገናኘው ነገር የለም በመሆኑ ወቱል ቡዩተ ምን አብዋቢሃ ከዛሬ ጀምራችሁ ቤቶቻችሁን በተለመደው በሮቻቸው ግቡባቸው እንጂ ቤቶቻችሁን በጣራ ወይም በግድግዳ እየቀደዳችሁ መግባትን ታቆማላችሁ ሲል አላህ Subhanahu Wa Ta'ala ማረሚያ ሰጣቸው ማለት ነው ስለዚህ እንግዲህ ሰዎች ብዙ ጊዜ ወደ ጌታ እንቀርባለን እያሉ ራሳቸው የፈጠሩት ወይም ደግሞ ሌሎቹ አግባብ የሌላቸው ሰዎች ያደነገጉትን ነገር ከየት መጣ እንዴት ለምን ሳይሉ በጭፍኑ ተቀብለው ያን ነገር ጽድቅ እናገኝበታለን እያሉ የሚባክሩ ብዙዎች ናቸው ያ ተመሪከ በፊት መጀመሪያ የነገር መሽሮ ነው አላህ ይወደዋል ይፈቅደዋል ማለትን አረጋግጥ ያን ካረጋገጥክ በኋላ ነው መስራት ያለብህ አለበለዚያ ዝም ብለህ በቢድአ ስትፈጃ ብትከር ዋጋ የለውም እኔ እንዲህ አይነት ነገር መቻዝኩ ብሎ በመጨረሻ ሆነ ያስቀርሃል እንደውም በእኔ ስም ወንጀል ስለሰራህና ሌሎችንም ትውልዶች ስላሳሳት ተብለ በወንጀሉ ትጠየቃለህ ቢድአ ስትሰራ ተከረምክ ማለት ነው ስለዚህ ምን ያረጋል ኸይር ነው ማለት የለብንም አንድ ነገር ሸርዒ የሆነ ነገር ሲጠየቅ ከሆነ በመረጃ ይሄ ነገር የታዘዘ ነው ወይም የተከለከለ ነው ብለህ መልስ ትሰጣለህ ማታ ከሆነ ደግሞ አላህ አለም ሌሎችን ጠይቁን የሰለዚህ ጉዳይ ማቀው ነገር የለም ማለት መቻል አለብን እንጂ አንዳንዶቹ ሲጠየቁ ምን አለበት ኸይር ነገር ነው ብለው የራሳቸውን አስተያየት ይሰጣሉ ያነ ሌሎቹ የዋሆች አዋቂ መስሏቸውና ሸገር ምን አለበት ብለዋል የሚል ማስረጃ ይዘው እስከመጨረሻው በዛ በምን አለበት ፈረስ ይጓዛሉ ማለት ነው ይህ መሆን የለበትም ነው የሚለው አላህ Subhanahu Wa Ta'ala ለምሳሌ ስለ መውሊድ ሲነሳ ሀገራችን ማለት ነው ምስኪኖችን ሰብስበን አበላን አጠጣን ነብዩን አወደስ ደስታችንን ገለጠ የነብዩን ውደታ አንጸባረቅ ይላል ይሄ ነገር ላላወቀ ሰው ደሊል ይመስለዋል ማለት ነው እነሱ ይደረድሩት ነገር ደሊል ይመስለዋል እውነትም ምን አለ እኔ خیر ፈራን እንጂ በሬ አርጄ ሰዎችን ስላበላሁኝ ምን አጠፋሁኝ ይላል ማለት ነው እሺ ለማብላት ተፈለክ ነብዩ ባዘዙት መንገድ ለምን አታበላም ሰደቃ ምን ችግር አለው ማብላቱን አይደለም የተከለከለው ማለት ነው እንደገና ደግሞ የነብዩን ሲራ ለማዳመጥና ለማወቅ ብለና ይላል የነብዩ ሲራ በአመት አንድ ነው መስማት ያለበት በአመት አንድ ቀን ነው ይሄ መቀለድ ማለት የነብዩ ስራ ሁል ጊዜ ልትቀራው ይገባል ሁል ጊዜ ልትሰማው ልትሰራበት ይገባል ማለት ነው ማብላት አልተከለከለም ግን መሽሮ በሆነ መልኩ የማያበሉ ሰዎች መሽሮ ባልሆነ መልኩ ለማብላት ነው ይሉሃል ማለት ነው ዘካትን የማይከፍሉ ሰዎች ናቸው አናጋር ነገራችን አይደል ስንት ሀብታም አለ ዘካ የማይከፍል ግን በአመት አንድ ቀን ሰብስቦ ያስተፍረህና እገሌ ማሻአላ ይባላል ማለት ነው አላህ ያሰገበበትን ዘካ የከፈለ መጀመሪያ ያንን ይክፈል ያን ተከፈለ ደግሞ አሁንም ተጨማሪ ከፈለገ በየቀኑ እየደገሰ ለምን አያበላም በዚህ መልኩ ሳይሆን ማለት ነው ግን ሙሃለጣ ይባላል ይሄ ሰውን ማደናገር ሌሎችንም ነገሮች ለምሳሌ ስለ ጫት በሚነሳበት ጊዜ ጫት የአረፈች መሳሪያ ነው ይላል የዱአ መሳሪያ ነው ይላል ማን ነው እንደዚህ ያለው ማን ነው እንደዚህ ያለው ከተባለ ማን ነው ብሎ ሰነድ ሊያመጣ አይችልም ማን ነው ያርፈች መሳሪያ ከሆነ አረፎች ኢትዮጵያ ውስጥ ብቻ ነው ያሉት ማን ነው ወይም የምን ሁለት ሀገር ብቻ ነው አረፎች አሉት ሌላዎቹ ዓለሞች በሙሉ ያር መሳሪያ ያላቸው ማለት ነው ነብያት ሁሉ በሙሉ አያውቁትም ይሄንን ከታል ከየት መጣ ሰይጣን ያስመስልልሃል ግን ማያጥፈው እንዲስሩት ሲሉት እንደዚህ ብለዋል ይልና ይቀጥልበታል ማለት ነው ይሄ ነገር እንደ እንደ ቅጠላ እንደሚበሉት እንደጎመኑ እንደጥኑ በምግብነት ከሆነ የምትፈልገው ብላ ምንም ችግር የለም ምግብነት በምግብነት የምትፈልገው ከሆነ ማለት ነው ግን የአርቆች መሳሪያ የዲን ጋር አዛምዴ ከሆነ ተሽቢህ እስላም ነው እስላምን ማጉደፍ ነው ይሄ ማለት ነው እና ኢባዳ አይደለም ብዙዎቹ እንደውም ቀደም ሲል ይሄንን የማይቅም ሰው ዲን እንደሌለው አድርጎ የሚወሰድበት ጊዜ ነበር አልহামዱሊላህ ባሁን እየተለወጠ ነው ማለት ነው አሁንም ቆመው ነው ደና አይደለም እንደ የሚባለው ፊት ግን ይሄን ያላደረገ ሰው በቃ ገራራ ነገር ፋራ ነገር ተደርጎ ይወሰድ ነበር ማለት ነው የአይነታ ግንዛቤ ሊቀርብን ይገባል ነው አላህ ዲናችንን ሙሉ አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ብሏል የምትሰራውን ነገር ከሚበቃው በላይ አዟሃል ያንን የታዘዝከውን ሳትሰራ ያልታዘዝከው ምን አስፈለገ የታዘዝከውን መቃረቢያ የተባለውን ስንት ነገር እያለ በፈርድ በሱና በሙስተሐብ ደረጃ ግን ያልታዘዝከውን ነገር ይሄ ምን አለበት ምን ያደርጋል እያልክ ትደረድራለህ ማለት ነው ምን አለበት የሚባል ህጃ የለም ወይ አላህ ብሏል ረሱል ብሏል አለይሂ ሰላቱ ወሰለም ወይም ደግሞ ቢያንስ ዑለማው እስላም ነው በታል ኢጅማ ተተባለ ይሆናል ምክንያቱም ያለ ማስረጃ ኢጅማ ያረጉምና ማለት ነው ሌላው ግን ምን አለበት በሚል በዘፈቀድ የሚሰሩ ነገሮች ሁሉ የትም አያደርሱምና ይህንን መጠንቀቅ እንዳለብን ነው የሚጠቁመው ማለት ነው አንዲት ንቁታ ወይም አንዲት መስአላ በሚጠቁም ጊዜ አላህ ከዛ ጋራ ተዛምዶ ያላቸውን ነገሮች ሁሉ በዛች እንድንለካት ነው ሚዛን ነው የሚያስቀምጥልን እንግዲህ ሰዎች ሀጅ ወይም ዑምራ ሲወጡ ወደ ቤታቸው ተመልሰው ሲመጡ ቤት ቀዶ መግባት ምን ይባላል እብድ የማያስበው ነገር ነው ይሄን እንግዲህ ትልቅ ኸይር ስራ አድርገው ይቆጥሩት ነበረ ለምን ተለመደና ማለት ነው ይህንን ትልቅ ስራ አድርጋችሁ የምትቆጥሩ ከሆናችሁ ተሳስታችኋል እኔ እንደዚህ ነገር ያዝኩበት ጊዜ የለም በትክክለኛው በተለመደው መንገድ ግቡ ከፈለጋችሁ ደግሞ ቢር ለመስራት ቢር ቸገረ እንዴ አላህ ወላኪን البر من اتقى አላህን የፈራ በፍቃዱ የተመራ ሰው ነው አላህ ጋር የሚቀርበው በዛኛው ለምን አትሳተፉም ያልታዘዛችሁት ነው ያልተባላችሁት ከምትጠፈጥፉ ይላቸዋል ማለት ነው ወቱል ቡዩተ ምን አብዋቢሃ ቤቶችን በበሩ በኩል ምቶለና ግቡ እንደተለመደው የቤት ቀዳችሁ ግቡልኝ ያልኩበት ጊዜ የለም ወተቁላህ ናባላህ ስም ናባላህ ዲን ያልሆነ ያልታዘዘ ነገር እያመጣችሁ በመደርደር ጌታን አታስቀይሙ አላህን ፍሩ ተጠንቀቁ በህዝቦችና በእኔ ማከል ጣልቃ እየገባችሁ ቢድዓ አትጠፍጥፉ አላህን ፍሩ ባላችሁ ይላል ማለት ነው ለአለኩም ተፍሊሁን ይህንን ምክር ሰምታችሁ በስራ ላይ ከዋላችሁ ትዲናላችሁ ካልሆነ ግን በአላህና በዲን ስም የሆነ ያልሆነ ነገር የሚያካብቱና የሚጎትቱ ሰዎች ፈላህላቸው ነው ያመለክታል ማለት ነው መዳን ትፈልጋለህ ከአላህ ቁጣና ቅጣት በመሽሩዕ በሆነ ነገር ተጓዝ አለበለዚያ ግን መሽሩዕን ቸል እያልክ ያልሆነ ነገር ምን አለበት እያልክ የምትደረድር ከሆነ ወይለክ ላ ማለትን ያመለክታል ማለት ነው ወቃቲሉ ፊ እና ከዚህ ጋር እንግዲህ በማያያዝ እንደገና ወደ ሌላው ርዕስ ደግሞ ይሻገራል ማለት ነው ጂሃድ ወደሚለው ነገር ማለት ነው በአላህ መንገድ ደግሞ መታገል በሚያስፈልግ ጊዜ መታገልም አለባችሁ ይላል አላህ Subhanahu Wa Ta'ala እንግዲህ ያላህን ትእዛዝ አክብራችሁ ጌታ ጋር ለመተዋወቅና ለመግደት ተፈልጋችሁ ብዙ ግልጽ የሆኑ ትእዛዞች አሉኝ የቢራውን ተውና እኔ በግልጽ ያዘዝኳቸው ነገሮች ለምሳሌ ጃር አለ አይደለም እንዴ ለምን በሳት ተጣጣፈኝ እኔን ሪዳ ተፈለግ ይላል አላህ Subhanahu Wa Ta'ala قاتلوا في سبيل الله አዳ አላህ በአላህ መንገድ ላይ ተሰልፋችሁ የአላህን ጥላት መታገል አለባችሁ ይሄ ነው የኔ ትዛዝ ትልጹ ማለት ነው እነማን ነው ምትጥያቸው አለዲነ ይቃቲሉነኩም። እነሱ እናንተን ለምን ሙስሊም ሆናችሁ ለምን በአላህ ፍቃድ ተመራችሁ ብለው የሚተናኮሏችሁንና ሊገሏችሁ የሚያደቧችሁን እናንተ ባጠፋው መጋደል ታዛችኋል ይሄ ነው بر ማለት እውነት አላህ እንዲወድ ከፈለክ የአላህን ዲን ማስከበር ጥላቶችን አደም ማስገዛት ይሄ ነው ትልቁ خلاف የሌለበት ትልቁ ጉዳይ ይላል አላህ Subhanahu እና ይሄ አያት በሁለተኛ ደረጃ የወረደ አያት ነው መጀመሪያ ያው ጀሃር ለብዙ ጊዜ ተከልክሎ ቆይቷል አወለል እስላም ላይ ነብዩ አለይሂ ሰላቱ ወሰለም በመካ ከተማ ባደረጉት የዳዋ እንቅስቃሴ ለ13 አመታት ያህል የቃል ዳዋ ብቻ ነበር የሚያደርጉት ጥላቶቻቸው ደግሞ ለምን ያልተለመደና ያልታወቀ አዲስ ፈሊጣ መጣችሁ ብለው ቁም ትግል ያሳጣቸውና ያሰቃዩቸው ነበር አማኞችን ይቀጠቅጧቸው ነበር እና ለ13 አመታት ያህል አንድ ቀን እንኳን ለመዋጋት መሳሪያ አንስቶ በቃል ደረጃ እንኳን አንድ ቃል አይመልሱ ነበር ጠንካራ ቃል ማለት ነው ለምን ያንን ካደረጉ ጥላቶች በጣም ብዙዎችና ጠንካሮች ስለነበሩ አማኞች ደግሞ በጣም ጥቂቶች ደካሞች ስለነበሩ በአንድ ቀን ተምድርገት ያጠፋቸዋል ያንዳ የሆነ አላህ Subhanahu Wa Ta'ala ቀስ በቀስ በሰላማዊ መንገድ ትግሉን እንዲቀጥሉ ነበር የፈቀደው እንጂ ጥላቱ መጥቶ በሚቀጠቅጣቸው ጊዜ ለምን ብሎ በግንፍልተኝነት ምንሎ ማንም ሰው ምላሽ መስጠት አይፈቀድለትም ነበር ማለት ነው በዚህ መልክ እንግዲህ የመካውን አዲ አስጨረሰና ወደ መዲና እንዲሄዱ አደረጋቸው መዲና ከሄዱ በኋላ ሱረቱል ሐጅ ወረደች በዛ ላይ በግልጥ አላህ ኡዲነ للذين يقاتلون بانهم ظلموا وان الله على نصرهم የሚለው አያት ለመጀመሪያ ጊዜ ፍቃድ መጣ እና መካ ያሉ እንግዲህ በሚያደርሱባቸው ግፍና በደል እየተሰቃዩና እየተማረሩ ለምን አይፈቀድልንም እያሉ ይጠይቁ ነበር ተፈቀድልን እኮ እንዲሁ ዝም ብለን ከምንቀጠቀጥና አሳር መከራ ከምንበላ ባለች አቅማችን ትንሽ እንኳን ብንፍጨረጨር እነሱን ይዞ መሞት እንኳን ይቻላል ዝም ብለን ከመናልክ ይሉ ነበር አይሆንም ይሏቸው ለዑመር ቢልቂታል አልታዘዝኩም አቂሙ ሶላት ወአቱ ይባሉ ነበር ማን አሁን ግን ለመጀመሪያ ጊዜ ወደ ጎረቤት ሀገር ሄደው ነጻነታቸውን ሲጎናጸፉና በእግራቸው መቆም ሲጀምሩ ጥላቶቻቸው ደግሞ ሳይጠነክሩ እዚሁ ድረስ መጥተው መዲና ሊያጠፏቸው ሲዘጋጁ ያነ የአላህ Subhanahu Wa Ta'ala አሁን በመጠኑም ቢሆን ቁጥራቸውም ከፍ ብሏል ከነሱ ጉያ ወጣቸዋል ለመደራጀት ይችላልቸዋልና ካሁን በኋላ ተፈቀደላቸዋል አላህ ኡዲነ ለልذين يقاتلون ቢአንሁም ዙሊሙ እነዚህ ለጥላቶቻቸው ለመጋደልና አጠፋ ለመመለስ የሚፈልጉ ሰዎች ካሁን በኋላ ለመጋደል ከፈለጉ ተፈቀደላቸው አላህ Subhanahu Wa Ta'ala ለምን ቢአንሁም ዙሊሙ ግፉ በዝቷል ጥላቶቻቸው በጣም የግፉን አብዝተውታል ሀገሩን ትተውላቸው መጡ ንብረታቸውን ሁሉን ነገር አሁን ደግሞ ገቡበት ገብተን ተንግርገት ካላጠፋናቸው በስተቀር አንድ ቀን ዝሮ ይመጣሉ ብለው እያሳደዱ የሚያጠፋችሁ ከሆነማ መሸሽም መፍትሄ አልሆነም ስለዚህ መመከት ትችላላችሁ በማለት ለነሱ አላህ Subhanahu Wa Ta'ala ፍቃዱን ሰጠ ማለት ነው ይሄ የመጀመሪያው ምዕራፍ ነው እንግዲህ የመጀመሪያው ምዕራፍ በልቅ አይደለም የተፈቀደው ቢቀድር الحاجه በሚፈለገው መጠን ብቻ ማለት ነው መከላከል እንደሚችሉ ፍቃድ እንዳገኙ ብቻ እንደተነገረላቸው ማለት ነው ከዛ በፊት ጥላቶቻቸው ራሳቸው እንደማይፈቅድላቸው ስለሚያውቁ የልብ ልብ ይሰማቸዋል የፈለገውን ብቀጠቅጠው ምላሽ አይሰጥም ሃይማኖቱ አይፈቅድለትም እና እያለ ነበረ ፈሪውም የሚቀጠቅጠ ማለት ነው አሁን ግን ተፈቅዷል ልብ በል እንደተዛረው አይንሰለ በሚል ጊዜ ሂሳብ ያደርጋል ማለት ነው እና ፍቃድ ተሰጣቸው ቢአንነሁም ዙሊሙ ፍቃዱንም ምክንያታዊ ያደረገው አላህ ዝም ብላቸው ሃይማኖታቸውን ለማስፋፋት በውድ በወደዱም በግድ እየተፈጨፋቸው አሳምኑት ማለት አይደለም ጥላቶች ዛሬ እንደሚደሰኩሩት ቢአንነሁም ዙሊሙ ሊደፍዕ ዘልም ነው አላህ መጀመሪያ የፈቀደው ማለት ነው ተበድለዋል እነሱም ጌታ የፈጠራቸው መንበር ላይ እንዲኖሩ ነው ጥላት ደግሞ መንበር ላይ መኖር የለባቸውም ካለ አብዝቶታልና ካሁን በኋላ በመጣበት መንገድ ይቀበላል ማለት ትችላላችሁ ፈቀርኩላችሁ አለ ማለት ነው وان الله على نصرهم لقدير ይዞ ማነዚህ የተበደሉ የተገፉ ሰዎች ስለሆኑ ፍቃዱን ሰጥቻቸዋለሁ ባላቅማቸው ደግሞ ሲንቀሳቀሱ ባዶ ፍቃድ ብቻ አይደለም ድጋፍም እሰጣለሁ ያለ Subhanahu Wa Ta'ala ነስር እሰጣቸዋለሁ ብሎ ተስፋ ቃልም ገባላቸው ከዚያ በኋላ ይሄ ፍቃድ ከተገኘ በኋላ ራሳቸውን ማዘጋጀት ጀመሩ ነብዩና ተከታዮቻቸው ማለት ነው ሲጀምሩ ዝም ብለው ተፈቅዷል በሚል የሆነ ያልሆነውን አስፈላጊ አላስፈላጊውን ነገር ደግሞ እንዳያደርጉ መቆጣጠሪያ አደረገላቸው ማለት ነው ምን ሲል ወቃቲው ቢሰቢልላህ الذين يقاتلونكم ቢስሚል ካፊር አይደለም አሁን ሙጥለቅ ትእዛዝ አይደለም የተሰጠው ማለት ነው እነዛን ጥቃት የሚሰነዝሩባችሁን እንድትጋደሏቸው ፈቀድኩላችሁ ጥቃት ሊፈጽም ተንደርድሮ የሚመጣውን አስተንፍሰው ሌላው ሰላማዊ ግን በማንም ቦታ ያለውን እንዲያትነካው ነው አሁን ፍቃድ የተሰጠው ለተወሰነ ክፍል ብቻ ነው ማን መቆጭ ናቸው እዚህ በበድር ተንደርድረው መጡ በኦር ተንደርድረው መጡ በአህዛብ መጡ እነዚህ እንግዲህ ዘጠኝ ቀን ተጉዘው የሚመጡ ጦር ጠማኝ ጥጋበኞች ናቸው እነዚህ እናንተ ሊጋደሉ ደጋግመው የሚሞክሩትን ከመጡበት ተቀበሏቸውና አስተንፍሷቸው አለ ለሌላው ካፊር ግን ገና አልፈቀደም ማለት ነው ሌላው እዛው መዲና ዙሪያ ሞልቷል በደዊ አበደ ከላውታን ሞልቷል ይሁዶችም አሉ አልተፈቀደም በወቅቱ ማለት ነው እንግዲህ አውጣ ከውጭ ተንደርድሮ መጥቶ ሊመጣ የሚፈልገውን አስተናግደው አለዲነ ዩቃቲሉነኩም የሚጋደሏቸውን ጦር መሳሪያ መዘው የሚመጡትን መልሱላቸው ብሎ ለመጀመሪያ ጊዜ በተወሰነች ደረጃ ነው ራሱ ፈቃዱ የተሰጠው ማለት ነው ወላ ተዕተዱ አለ ተአኪድ እንደውም ወንበር እንዳታልፉ ፍቃዴ ከየት እስከ የት እንደሆነ እወቁ እነዚህን እናንተን ሊወግሯችሁ የሚመጡትን ሰዎች ብቻ ተቀብላቸው አስተናግዷቸው ነው ያልኩት ከዛ አልፋችሁ ሌላ አግባብ የሌለው አንተስ ግራ አይደለ አንተስ ግራ አይደለ እያለ በግራ በቀኝ ያለውን ሁሉ ነዋሪ እንድጨፈጭፉ አይደለም የፈቀድኩላችሁ እነዛን መጀመሪያ እናንተ ሊያጠፉ የሚመጡትን ኢላማ ማድረግ አለባችሁ እነሱ ላይ ነው አሁን መጀመሪያ ፍቃዱ የተሰጠው ማለት እድገት ነው እንግዲህ አሁን ልብ ይያላችሁ እንድትሄዱ ፈልጋለሁ እኔ አዳውል እስላም የተለያዩ ጅምሮች ይፈጥራሉ ይሄንን ነገር ለአቅጣጫ ለማስታት ማለት ነው አላህ ግን መጀመሪያ ጭራሽ አይፈቀድም ዳዋ ሰላማዊ መሆን አለበት ሰዎች ሁላቸውም ያመኑበትንና የመረጡትን እምነት መቀበል ይችላሉ አንዱ በሌላው ላይ ጫና ማሳደር የለበትም ላኢክራህ ዲን ነው መጀመሪያው መመሪያ እና ለዲን መሳሪያ ተደርጎ አይደለም መጀመሪያ የተደነገገው ማለት ነው ግን አንተ እምነትን መስበት አለብህ ሌላውም ካገር የሆነው ጥሩ ነው ካለ ካመነበት ይስበክ ነው ግን በጉልበት እኔ የበላይ መሆን አለብኝ አንተ መጥፋት አለብህ የሚል ከመጣት ያዚህ መከራከር ይፈቀድልሃል አለ ማለት ነው ያ በሚሆንበት ጊዜ ደግሞ ገና ጥያቄና ተጽኖ ያላደረጉትን ካፊር ስለሆኑ ብቻ አንተም የሱ ዘመር ነህ ብለህ እንዳትፈልቀው ያንን በቀጥታ የመጣውን ብቻ ተቀበልና አስተናግድ ሲል ወላ ታተዱ እነሱን አልፋችሁ ወደ ሌሎቹ ጥቃት እንዳትሰነዝሩ በማለት አቀበ ማለት ነው አንደኛው አባባል ነው ሁለተኛ ደግሞ الذين يقاتلونكم ማለት እንደ ሙጅተማ እንደ ጥላት ወገንም በሙሉ እነዛ የተፈቀደላችሁንም ቢሆን ሁሉንም የሰው ልጆች ተጋደሉ አለልም የሚልም ተፈስሯል ማለት ነው አሁን የሚጋደለው ጦር መሳሪያ የታጠቀው ወንዱ ጉልበተኛው ነው ሴቶች ይጋደላሉ ጦር ሜዳ መጥተው ሴቶችን እንዳትገሉ ተመልከቱ ስራ ህፃናት ይጋደላሉ አይፈቀድም ማለት ነው አይ ሽማግሌ አዛውንቶች ጥሮተኞች ይጋደላሉ አይጋደሉም ከዛ አልፎ ባህታውያን የኢባዳ የጸሎት ሰዎች በቤተ ክህነት በእንትን ያሉትን ሰዎች እንዳትገሏቸው ይላል ኢስላም ለምን እነሱ በዚህ ሚና የላቸውም እነሱ ኢባዳቸው ነው የሚያደርጉት በተከነት ያሉትን ቀሳውስቶችን ያውጭ እንዳትነቁ ይላል እስላም የት ላይ ነው እሺ ሰው እስላም ሰው ጋር ላይ ጥቃት የፈጸመው እንግዲያውሳ ያ ተጃበኛ እኔ አንተን አጠፋለሁ ብሎ የሚመጣን ብቻ እሱን ፈልገላለሁ ይላል መጀመሪያ ማለት ነው ስለዚህ እነዚህን ክፍሎች ደግሞ አቅል ያለው ሰው ማንም ሰው ተንብል ተነስቶ እኔ ብቻ ነኝ በዛ ምድር ላይ መኖር ያለብኝ አንተ መጥፋት አለብህ የሚል ከሆነ እሱን አትጋደል የሚል በአለም ይገኛል ቢፈልግ ይገኛል ሰላም እንግዲህ በአንድ በኩል ሊመጣ አይችልም ሁሉም ካልተከባበረ ሁል ጊዜ አንተ ጋበኛ አንተን ታላጠፋ በስተቀር የሚል ከሆነ እኔም እንግዲህ ዱላለኝ ተጠንቀቅ ማለት መቻል አለብህ ማለት ነው ይህን ካላልከው ግን ያው እንዳሰበው ማጥፋቱ ነው የሚሆነው ግን የሱ ወገን ነው የሱ ልጅ ነው የሱ ልጅ ብለህ በሙሉ የሰው ዘር ልታጠፋ አይፈቀድልህም እና የማይጋደሉትን እንዳትጋደሏቸው እያለ ነውና ማለት ነው ኢነላህ ላ ዩሂቡል ሙዕተዲን አላህ Subhanahu Wa Ta'ala ደንበር ዘለሎችን አይወድም እና ጥላትም እንደ ጥላትነቱ ሊያጠቃ የመጣውን መቋቋምና መመለስ እንጂ እሱ ጋር አላቃ የለው የተባለውን ሰላማዊ ሰው ሁሉ ልጨፈጭፉ አይፈልግም አይፈቅድም ይላል ማለት ነው هذا صلى الله وسلم على النبي وعلى اله ምክንያቱ በምስራቅና በደቡብ ያለው እስላም ጫት የሚባል ነገር አለ እሱ አደንዞታልና ጫት ካገኘ ሌላ ነገር ምንም ትዛ አይለውም አለ እና ወልደ ለምን ትራዘራልኝም ማለት እነዛንም ዝም ያደርግልኛል ማለት ነው እና አላህ Subhanahu Wa Ta'ala ስለ ቂታል ፊሰቢልላህ አንስቶ ነበረ ዝነት ላይ በጣም ሻገባ አለ ሰዎች ለማሳሳት ተናንተም ዛሬም ብዙ ጅምብሮች እንደሚፈጥሩ ነውና ጥራዝ ነቀል ሆነን የተሳሳተ መልስ እየሰጠን እስላምን እንዳናስጠቃ ቀስ በቀስ በየመራሂሉ በየኬላው በምን መልክ እንደተፈቀደና እንደታዘዘ እንድታውቁ ፈልጋለሁ መጀመሪያ ጭራሽ ክልክል ነው ጦርነት የሚባል ነገር ለ13 አመታት ያህል ይሄ ሙጅማ አለይ ነው ሁሉም የሚያውቀው ነው ማለት ነው ከዛ በኋላ ለመፈቀድ የጥላት ራሱ አስገደደ እንድር ላይ ገባበት ገባ ምስራቅ ምዕራብ ብትሄድ አጠፋሃለሁ አለ ምን ይሁን እሺ መሸሽ ታላዋጣ ሰማይ ተወጣ ለመሬት ለቀ የተሄዳለ ነገት መከላከል ለአማራጭ ለለው ጉዳይ ሆነ ማለት ነው ያኔ ኡዲነ ለዲነ ይቃተሉ ይቃተሉነ ቢአንሁ ቢልሙ የሚለው ፍቃድ መጣ ከዛ በኋላ ወቃቲሉ ቢሰቢልላህ ግድያው ደግሞ ዲፋ ብቻ አይደለም ከላይ ላይ መከላከል ብቻ ሳይሆን ሌላም ጥቅም አለው አላህ ከስከሳ ማድረግ ጀመረ ማግባባት ጀመረ ማን መጀመሪያ መፍቀር ነበር ፋላዲን ግን ሲፈቀድላቸው ደግሞ አንዳንዶቹ መፍራት ጀመሩ አንገራገር ጀመሩ አይደርስም መስራት እንደሚባለው መጀመሪያ ቢፈቀድ ኑሮ እያለ ላይ የነበረው እንደገና ወደ ኋላ ሲል ወቃቱ ቢሰቢልላህ በአላህ መንገድ ላይ ሆናችሁ ተጋደሉ ይቺ ቃል ራሷ ትልቅ መልእክት አላት ማለት ነው በአላህ መንገድ እኮ ነው አንተ ጥላችን መመከት ብቻ አይደለም አላማ ይሄን ነገር ማድረግ አላህ ጋር ያገናኝሃል አላህ ጋር ያዋድድሃል ይሄ የነቲጃ እስካለው ድረስ ቀላል ነገር አይደለም ያ ግን አንተን ለማጥፋትና ለማጥቃት ብቻ ነው አላማው እንጂ ሪዶላህ አይፈልግም በዚህ አላማው አንተ ግን በላ መንገድ በመጋደል እኮ ትልቅ ዋጋ ታገኛለህ ለምንድን ነው አንተ ጥፍድርብ ያለ ውጤት ያለ የምትፈራው ያኛው ዝም ብሎ አጥፊው እንኳን እየደፈረ ማለቱ ነው ማለት ነው ከዛ የሚገድ የምትጋደለው ግን ዝም ብለ ካፊር የተባለውን ሁሉ በልክ አይደለም አለዲነ ዩቃቲሉነኩም እናንተን የሚጋደሏችሁ የሆኑትን በግልጽ የወጡትን ጥላቶቻችሁን እና እኛ ጋር በምድር ላይ መኖር አይፈቀድም ብለዋልና ለምን ማይፈቀድማ ከሆነ ይዤ ሞታለሁ ቢያንስ ማለት አለብህ ማለት ነው ሁላችንም እናጣታለን እንጂ እኔ ብቻ ተምድር አልሰናበትም ማለት መቻል አለብህ ማለት ነው ወላ ታተዱ እና ደንበር እንዳታልፉ ትገድሏቸውም ደግሞ ሸሪፍ የሆነ ግድያ መሆን አለበት ሀታ አገዳደሉን اذا قتلتم فاحسنوا القتل واذا ذبحتم فاحسنوا الذبح الى الاسلام ሙነዘም ነው ሁሉ ነገር ማለት ነው እንደው ባገኘው በሰዎች ላይ እሳት ማዝነብ አይደለም አሁን እንደሚያደርጉት ማለት ነው ግን በጦር መሳሪያ በግንባር ተጋጥማቸው ጉልበተኞችንና ጥጋበኞችን መጋደል ፈቀድኩላችሁ እንጂ በእነሱ ስም የማይመለከታቸውን ሁሉ መጨፍጨፍ የለባቸውም የማይ ከተጋደሉ በኋላ እንኳን አስከሬናቸውን ጆሮ መቅረጥ አፍንጫ መጃጠት አይን ማውጣት አይፈቀድም በእስላም ሙትላ እነሱ ግን ያደርጋሉ ይሄን ሁሉ ማለት መከታጫ ለማድረግ እንደገና ሴቶችን ደካሞችን ሽማግሎችን ባታውያኖችን እነዚህን ሁሉ አልፈቀደም አላህ Subhanahu Wa Ta'ala ሀታ ሰላማዊ የሆኑትን ጉልበተኞችንም ቢሆን እነሱ ሳልጀመሩና ሳልመጡባቸው ድረስ ደንበር አልፋችሁ እንዳትሄዱ በፍቅሩ የተፈቀደው ክልል ብቻ ተንቀሳቀሱ ይላቸዋል ማለት ኢነላህ ላ ይሁቡል ሙዕተዲን አላህ ተፈቀደላቸው ውጭ ደንበር ዘለው የሚሄዱትን ሰዎች አይወዳቸውምና ተጋደሉ ብሏል በለዘም በቁንጥል የማይመለከተውን ሁሉ ብትጨፈጭፍ ወይወልህ ሲል ያስጠነቅቃል ማለት ነው ከዛ በኋላ እያደገ ይሄዳል የፍቃድ እየሰፋ ማለት ነው ምክንያቱም የጥላት እንቅስቃሴ እየሰፋ ነው ማሙዋከባ የሚባል ነገር አለ ጥላት እንዳመጣጡ እሱ እንግዲህ አቅሙ በሰፋ ቁጥር ያንተን ፍቃድ እያደገና መቋቋም የምችልበት ሁኔታ መፈጠር አለበት ወቅቱሉሁም ሃይቱ ተቂፍቱሙሁም ማለት እነዚህን የለየላቸውን ጥላቶቻቸውን ባገኛችሁበት ቦታ ሁሉ ፈቅጀላችኋለሁ እና ሀደፍ መሽሩዕ ናቸው ካሁን በኋላ እነሱ ሰላም አንፈልግም ብለዋል አይደለም 13 አመት ተለምነው እንዲህ ብለዋል አይደለም ካሁን በኋላ እንዲህ አይነቶችን የለየላቸውን ጥላቶቻቸው ጥላቶቻችሁን ባገኛችሁበት ቦታ ልታጠቋቸው ፈቀድኩላችሁ ይላል አላህ Subhanahu Wa Ta'ala واخرجوهم አውጧቸው ምን حيث አኽረጁኩም ካስወጡባችሁ ቦታ ሙቃረና ተማርኩ ግልጽ አይደለም ይሄ ተመካባራዋችኋል አይደለም አቅማችሁ ከቻለ ሂዱና እናንተ ተመካውጧቸውና ቡጀለን ፈቀድኩኛል አላህ Subhanahu Wa Ta'ala ትናንት የአቅም ጉዳይ ነው አቅም ስለሌላችሁ ታልቃላችሁ በሚል ነበረ አሁን ግን የተወሰነ አቅም አላችሁ እነሱ እየመጡ ከሚዘምቱባችሁ እንዳውም መከላከል በቂ አይደለምና የማጥቃት እጅም መሰንዘር መቻል አለባችሁ አገኛችሁበት ቦታ በቅርብም በሩቅም ፊልህል ወልሐረም ፈቀድኩላችሁ እነዛ ቀንደኞችን ጥላቶቻችሁን ታወጡባችሁ ቦታ ልታወጧቸው ፈቅጃለሁኝ ይላል ማለት ነው واخرجوهم አንድ ያውጧቸው ምን ሀይቶ አخرجكم እናንተን ታባረሩባቸው ሀገር እናንተም ዜጎች ናችሁ እንደናንተ ያችን ሀገር ተፈጥራችሁባታል እነሱ በግፍ ታወጧቸውና ታባረሯቸው እናንተ ደግሞ ባጠፋው ዙራችሁ ልታስወጧቸው ተፈቀደላችሁ ይላል ማለት ነው ወልፍትነቱ አሸዱ من القتل ይህ አባባል ሐታ حرم ላይ እንዲሆን መዋጋት ተፈቀደ ማለት ነው ምክንያቱም ጥላትን ሂደ አስወጣው ከተባለ እዛው ሐረም ላይ በውጊያ መሄድ መምጣቱም የማይቀር ጉዳይ ነው ማለት ነው ስለዚህ ይሄን በሚሰሙ ጊዜ እነሱ እህትጃጅ ማድረግ ጀመሩ ማለት ነው ይሄውላችሁ ያላህ ነብይ ነኝ አለ እንደገና በሐረም ሸሪፍ ላይ ጦርነት ያውጃል ብለው ዲያ ማረግ ጀመሩ ማለት ነው እና ሐረም ላይ ተዋጉላ እነሱ ግን 13 አመት ሐረም ላይ ነው ሰው ሲቀጠቅጡ የከረሙት አይደለም የነሱ ምን ችግር የለም ምክንያቱም ወንድ ስልጣን ያለው አካል እሱ የሚሰራው ህጋዊ ነው ይላል ህጋዊ ማለት ህግንም የሚያወጣው እሱ ነው ለሱ እንደሚመቸው አድርጎ ማለት ነው አንተ ግን ተባራሪ መናጢ ስለሆን ህግ ማውጣት አትችልም ህዝብም የለ ስለዚህ አንተ የምትሰራው የፈለገው መብት እንኳን ቢሆን ህግ ወጥ ነው የሚሆነው አካል አግባሽ እንደሚባለው ማለት ነው ስለዚህ እነሱ حرم 13 አመት እነ ሲቀጠቅጡ እነ ኸባብን ከነ ህይወታቸው በጋለ ድን ቆዳቸውን ሲያንጨረጭሩ የከረሙ ሰዎች አሁን ነው የሐረም ክብር የተሰማቸው በእነሱ ላይ ሲፈቀድ ማለት ነው ስለዚህ በሐረም ላይ ጦርነት ይፈቀዳል ይላል መሐመድ እያሉ ማውራት ጀመሩ ይህ አላህ ምን አለ ወልፊትነቱ አሸዱ ሚናልቀት ቀትል አላወቃችሁም እንጂ በሐረም ላይ ጀሪማ ነውር መሆኑን ዛሬ ነው የሰማችሁት ስለ ወንጀልማ ማንሳት ከተፈለገ በሐረም ላይ ሰውን ተመግደል የበለጠም የሚሰሩ እኮ አሉ አላህ እሱ ምንድነው ፊትና ፊትና የተለያየ ተፍሲሮች አሉት አሁን እዚህ ላይ ዋቂው ያለው ተጨባጭ ሁኔታ የሚያመለክተው ፊትና ማለት ሽርክ ማለት ነው ብለው ፈስረዋል አቅም ኪባሩል ሙፈሲሪን ማለት ነው ሽርክ ከግድያ የበለጠ ነው ይላል ግድያ ማለት ያው ሰውን ህይወት ማጥፋት ማለት ነው ሽርክ ማለት ግን የአላህን መብት መርገጥ ማለት ነው ስለዚህ እናንተ ሐረመ ሙቀደስ ኢብራሂም የተሰራው ለምንድን ነው ወጦይር ቤት ለጣይፊን ወላቂፊን ወርኩዕ ስጁድ ነው የተባለው ያንን ለተውሂድ መርከዝ እንዲሆን የተዘጋጀውን መድረክ እናንተ የ360 ጣዖት ማከማቻ አድርጋችሁ ሽርክ እያስተናገዳችሁ ይሄ እንደ ወንጀል መሆኑ ተረስቶ ዛሬ ግን እናንተን መግደል እንደ ነውር ተደርጎ ይወራ ጀመር ይላቸዋል ማለት ነው እና ወንጀለኛማ ከሆነ ከእናንተ በላይ ማን ወንጀለኛ አለ እናንተ ሽርክን ለመርዳት ተውሂድን ለማጥፋት እኮ ነው የሁሉ ርብርቦሽ የምታደርጉት ይህንን ስታደርጉ ሐረም ላይ በእብራሂም እንግዲህ መርከዘ ተውሂድ ላይ እንዴት አርጎ ሽርክ ይሰራል የሚለው አንድ ቀንም ትዝብሏቸው አያውቅም ዛሬ ግን የተገፉ የተበደሉ ሙጭቁኖች አጠፋ ይሰጣሉ ሲባል ሐረም ላይ ጦርነት ታወጀ ብላችሁ ታወራላችሁ ሽርክ ነው ትልቁ የወንጀሎች ሁሉ እኮ ቁንጮ ወንደ ሽርክ ያልታፈረበት ቦታ እንዴት አርጎ ግድያ ነውር ይሆንበታል ይላል ማለት ነው አንድ ሁለተኛ ወልፊትነቱ አሸዱ ምን አልቀትል ማለት የሰለሙት ሰዎች ከነብዩ ጋራ ለ13 አመት እስለ ኢማንህን ጣልና እንደገና ወደ ጣዖት አምልኮ ተውባ አድርገህ ተመለስ እየተባሉ አፈር መከራ ሲደሩ ሲሰቃዩ ከርመዋል አይደለም እንዴ የፍጥራ ነው ሰው ያለ ፈቃዱ የአላህ የሚባለውን ጌታ ስተህ ይህንን ታውት ይህን ገበታና ድንጋ አምልክ እየተባለ ያለውን በግድ ሰው ከእምነቱ እንዲቀለበስ ተጽዕኖ ሲደረግበት ከርሟል የማድረግ ወንጀል መሆኑ ሳይታወቅ እንደገና ዛሬ ወንጀለኞችን አጠፋ ይፈታቸው ሲባል እሱ በአረም ላይ እንደተደፈረ ትላላችሁን ይላል ማለት ነው እና ፊትና ሽርክም ተባለ ወይም ደግሞ በሙእሚኖች ላይ የሚደረገው ግፍና በደል ሁለቱም ቢሆን ሰዎቹን እነዚህን ታስሮቹን ተመዋጋት حرام ላይ የከፋና የከበደ ነገር ነው እናንተ ግን እናንተ የምትሰሩትን ህጋዊ ሌሎች የሚሰጡትን የመከላከያ አጠፋ ህገወጥ አድርጋችሁ ስም ለማጥፋት ተሞክራላችሁ ይሄን ቢያደርጉም አትስሟቸው ፈቅጃለሁኝ አላህ حرام እንዲከበር ያዘዘው መጀመሪያ እሱ ነው ስለዚህ حرام 360 ታውት ተሸክሞ ዘላለም ጦርነት አይደረግበትም እየተባለ ይኖራል ምን ትርጉም አለው حرام መሆኑ አላማውን ስቷል ያን አላማውን የሚያስከብሩ የአላህ ወዳጆች ደው እነዛን ጣዖቶችና አምላኮቻቸውን መጠራረቅ ፈቅጃለሁኝ ይላል ማለት ነው ወላ ተቃትሉም عند المسجد الحرام حتى يقاتلكم فيه ሆኖም ግን በተከበረው መስጊድ አማራጭ ከጠፋ እንጂ እናንተ በዛ ቦታ ጦርነት ላለማድረግ ተጠንቀቁ ይላል ቢያንስ ጀማሪ ላለመሆን ሐረም አካባቢ ሄዳችሁ ጦርነት ላለመክፈት የምትችሉትን ሁሉ አድርጉ አትጋደሉ حرام አካባቢ ይላል ግን አማራጭ ተጠፋች ይዛል ይፈቀዳል ማለት ነው እንደ መስጂድ ሐራም hatta yuqatilukum እነሱ በዛው በተከበረው ቦታ ላይ እንጋደላችኋለን ብለው ውጊያ ተከፈቱ እናንተም አጠፋ መስጠት ይፈቀዳል እናንተ ግን ጀማሪዎች እንዲያትሆኑ አልፈቀድኩላችሁም እንድትጀምሩ ይላል አሁንም ገደቡ እያለ ነው ማለት ነው ግን እናንተ ሄዳችሁ ከተማውን ከባችሁ በሁዴዳ እንደተደረገው ማለት ነው ወይ ልውጡ ወይም እጅ ብላችሁ ልጠይቋቸው ትችላላችሁ እነሱ ሀረም ላይ አንዋጋም ብለው ወደ እናንተ መጥተው ታር ተክልሉ ውጭ ከተዋጋችሁ ይፈልገው ይሄ ነው ሐረም ላይ ደም አይፋሰስ ጥሩ ነው ይላል ግን እነሱ ሐረሙን እንደምሽግ ተጠቅመው ኑ ብለው በዛው ውስጥ እንድትጋደሉ ተጋበዟችሁ ያን ጊዜ ፈቅጃለሁኝ ያው የሚለው አላህ Subhanahu Wa Ta'ala እናንተ ጀማሪዎችና ደፋሪዎች አትሁኑ እንጂ እነሱ ከጀመሩትና ከአማራጩ ከጠፋ ግን ሀታ الحرم الشريف መጋደል ይፈቀድላችኋል ምክንያቱም አላህ ፊጥራቲላ ናችሁ እናንተ እናንተ የጌታ ፍቃድ ይዛችሁ ነው ትተሳከሱት እነሱ ናቸው ህገወጦቹና በዛ አትጠየቁበትም ይላል ማለት ነው ፈኢን ቃተሉኩም በዛው በሐረም ላይ የሚጋደሏችሁ ከሆነ ግን እናንተ ሐረም ላይ ነን እንዴት አድርገን እንመልሳለን ብላችሁ እንዳትጨፈጨፉ ፈቅቱሉሁም አለው ሐረምም ሳይቀር ተዋጓቸው ይላል ማለት ነው ከዛሊክ ጀዛኡል ካፊሪን የካዲዎች ምንዳ መሆን ያለበት እንደዚህ ነው ይላል ማለት ነው ካፊር ሁልጊዜ የሚዳኘው የሚያምነው በጉልበት ነው ጉልበት ያለው ይህ ይህትብለው አልፈ ሂሳብ እኔ ተኩስ እሱም ይተኩሳል ማለትም ካወቀ አያደርጋትም ከእናንተ የበለጠ ለህይወት ይሳስታልና ማለት ነው ግን ጀሌ መሆንን ካወቀ እንደማትጠቁት ካወቀ ግን ፈሪውም አንበሳ ይሆንብሃል ማለት ነው አሁን ያለው ሁኔታ እንደዚህ ነው ማለት ነው ምክንያቱም እነሱ ምንም አያደርጉንም ይባላል ዝም ብሎ ያጥራራ መጥቶ ይጨፈጭፋል ማለት ነው ግን መልስ የሚሰጥ መሆኑን ቢያት ማን ሰው መኖር ይፈልጋል አለቃው እንኳ ቢያዘው አይችልም እና የተለያየ ምክንያት አፈጥርቶ ይሄዳል ማለት ነው ግን ፈሪ ከሆነ አንድ ሰው ምላሽ የማይሰጥ ከሆነ ማንም ሰው በቀላሉ ይደፍረዋል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ፈንቃተሩኩም እነሱ የሚጋደሏቸው ከሆነ ሌላ አማራጭ ከጠፋ ፈቅሱሉም ሐረምም ሳይቀር ተጋደሏቸው ምክንያቱም እነሱ ናቸው ጀማሪዎቹ ችግሩን ያመጡት ተጠያቂዎች እነሱ ናቸው ማለት ነው አብዱልሙ ቢልሚ ወልባዲ አብለም ይላል ማለት ነው ظلم ምላሽ ይሰጠዋል ግን በዳው የሁለቱንም ወንጀል ተሸካሚ የሆነ ጀማሪው ማለት ነው የጀመረው ሰው ነው መስኡሉ መከባበር ከተባለ በሁለቱም በኩል ነው መከባበር ያለበት አንዱ እየወገረ አንተ ምን ላይ ስትሰጥ እንዴት حرام ላይ ተኩታል ይላል ደስ እየጨፈጨፈ እና حرام ላይ መከበር ካለበት ሁሉም ሊያከብሩት ይገባል እነሱ ታያከብሩት ግን እናንተን አክብሩት ማለት ይሄ ህገወጥ ወጥ ነው ማለት ነው ለክ ትናንትም ዛሬ የሚባለው እንደዚህ ነው አንድ ምስኪን ተራሱ ላይ ለመከላከል አንዲት ቦምብ ወይም አንዲት ጥይት የተኮሰ እንደሆነ ኢርሃቢ ይባላል በሚሳኤል ከተማን የሚያወድሙት ግን ኢርሃቢ አይባሉ ሱብሃንአላህ አይ አቅልን هذا ተረቡላን በቦምብ በበራሚል እንደውም አንዱ ኩንታል ወይም አንዱ በርሜል በሺ የሚቆጠር ፈንጅ ነው የሚያዘልበው ምን የሚያደርጉ ሰው ከተማ ላይ ህፃናት ላይ ቤት ላይ ይህን የሚያወርዱ ሰዎች ረሃብዮችን ይላል በየቀኑ ሱብሃንአላህ ረሃብዮችን ለመወገድ እነማናቸው ረሃብዮቹ ያፉ መስሜዳውም በእነሱ እጅ ስለሆነ እነሱ የፈለጉት ሁሉም ጊዜ ወንጀለኛ ይሆናል እነሱ የሚሰሩት ግን ህጋዊ ነን ይላል ማነው ህጉን የሰጠው ራሱ እኮ ነው የፈጠረው ያን ህጋዊ የሚለውን የሚጨበጭብበትን ራሱ እንጂ አላህ ረብ العالمين አልፈቀደለትም እነዚህ እንግዲህ አዲ ያላ ቢሆን ኑሮ ማንም ሰው ከተመጣ ምላሽ መስጠት መብቱ ነው ማነው የሚከለክለው ግን አሁን ምንድነው ቀድሞ የያዘ መደቡ ላይ ያለ የፈለገውን ያድር ሰዎች ህዝቦች እንደ እንስሳ ሆኑ ማለት ነው እኔ ገዣችሁ ነኝ አለቃችሁ ነኝ እስከ መጨረሻ ድረስ እኔ ብፈልግ አርዳችኋለሁ ብፈልግ ተጠርታችኋለሁ አሚን ማለት አለባችሁ በእኔ ላይ ቀጥ ብላችሁ የምታው ከሆነ ግን ህገ ወጥ ናችሁ ኢራቢ ናችሁ ትባላላችሁ ማለት ነው ኢራቢ ላለመባል እንትን መከተት አለብህ ሁልጊዜ ማለት ነው ሱብሃንአላህ እና ታቅል ውጭ ነው በእውነቱ ውሸት በተደገመ ቁጥር እውነት ይመስላል ይባላል ውሸቱን ደገሙት ደገሙት ዓለምን ሞሉት በአጠቃላይ በአሁኑ ጊዜ እነሱ የሚሰሩት ጀራኢም በሙሉ ሙቀደስ ሆኖ ሌላው ግን ምስኪን የሚሰጣት ዝግባ የማትባለው ነገር ሁሉ ቃሏ እንኳን ተዘገነናለች ማለት ነው ይሄ መሆን የለበትም ነው አላህ የሚለው ደግሞ ወላ ተቃቲሉ من المسجد الحرام ተከበረው መስጂድ አካባቢ ጋር አትጋደሏቸው እስከተቻለ ድረስ እስከመቼ hatta yuqatilukum fihi በሱ እስከሚጋደሏችሁ ድረስ ያኔ ግን እሱም ጭምር ተፈቅዷል فإن قاتلوكم عند المسجد الحرام እዛ ተከበረው መስጂድ የሚካደሏችሁ ከሆነ ግን ፈቅቱሉሁም ፈቅጃለሁኝ የቤቱ ባለቤት ነው አይደለሁም ፈቅጀላችኋለሁ እነሱ ህገወጥ ሆነው ተጠያቂ ይሆናሉ እናንተ ግን ፍቃድ ይዛችሁ ነው የምትዋጉት ይላል ከዳሊክ ጀዛኡል ካፊሪን የታዲዎች ምንዳ መሆን ያለበት እንደዚህ ነው እነሱ ሁልጊዜ ማንንም እየጨፈጨፉ እንደገና ምላሽ የሚሰጡትን ሰዎች ወንጀለኛ ነው ብለው ወነጅሉና ሊያጥላሉ አይገባቸውም ተገቢ ምንዳቸው በመጡበት መንገድ መመለስ ነው ይላል ማለት ነው ፈኢን ኢንተሃው አሁንም ይሄ ሁሉ ከሆነ በኋላ እናንተም በመጠኑም ቢሆን ምላሽ ከሰጣችሁና አቅማቸውን እንዲያውቁ ካደረጋቸዋቸው በኋላ ይሄ ነገር አያዋጣም እስከዛሬ እኛ መምታት እናንተ መመታት ነበረ ድርሻችን አሁን መመታታት መጣ ብሎ ልብ ገዝቶ ካሁን በኋላ ጎበዝ መዋጋት ይቅርብን እንስማማ እንደራደር ካሉ ግን ይላል فإن الله غفور رحيم سبحان الله الله ረተሰብሮሮ ነው በቂም በቀል ተነስተ አሁንማ አውጭ ያለው የሚያዋጣኝ ይሄ ነው እንዳትል አሁንም ወደ ሰላም ከተመለሱ ተመለስና ተደራደሩ ይላል ምን ማለት ነው ከዚህ የበለጠ ምን ነገር አለ እንግዲህ 13 ዓመት ሲቀጠቅጥህ ኑሮ አሁን በመጨረሻ ፍቃድ ስታገኝና የተወሰነ ምላሽ ስትሰጥ አወቀ ማለት ነው እነዚህም ሰው ለካ መተኮስ ይችላሉ እነሱ መግደል ጀመሩ ስለዚህ ልትታውን በኋላ አያዋጣምና እንስማማ ካለ አይ አሁንማ በጀመርከው መንገድ ነው የምጨርሰው እንዳትለው አሁንም ወደ ሰላም ከተመለሰ እናንተ የሰላም ተቀባይ መሆን አለባችሁ ጥሩ ነው እውነቱን ተገባ እኔ እንዲህ እንድትል የፈለኩት ሰውን ያላግባ መጨፍጨፍ ምን ያህል እንደሚጎዳ አወቀው አይደለም ስለዚህ ካተረዳህልኝ ናቶሎ እንወያይና እንስማማ ብለህ መቀበል አለብህ እንጂ እስከዛሬ የፈለከውን ስታረከርማ አሁን እንደገና እኔ ጉልበት ማገኘት ሲጀምር ነው ምተው አሁንማ በመጣውበት ነው የምቀጥለው ማለት የለብህም አላህም ምንም እነዚህ ሰዎች አጥፊዎችና አጥፊዎች ቢሆኑ እውነት ተመልሰናል ካሉ ገፉር ነው ምረተ ሰፊ ነው እነሱንም ይቀበላቸዋል ረሂም ሮሮ ነው ደግሞ እናንተም ባላስፈላጊ ጦርነት እንዲታልቁ አያስፈልግምና ሁሉ ጊዜ ወደ ሰላም ከመጡ መቀበል ይኖርባቸዋል ይላል ማለት ነው ምንድነው የሚፈልገው ከዚህ በላይ ከእስላም እሺ ተምራን ደስ ተጠንደ በግረደኝ ታላለ በስተቀር ዘላለም ነው ያ አበሳው ሌላ ምን አለ ከዛ በማጣጣል አሁንም ወቃቲሉሁም hatta ላተኩነ takuna fitna እንግዲህ አሁን ፍቃዱ ተሰጥቷል መርሃላ ቢመርሃላ እርምጃ በእርምጃ እንደ እንቅስቃሴያቸው ቀጥሉ እያለ ነው ወደ ሰላም ከተመለሱ አሁን ተቀበሏቸው በቅን በቀልነት እንዳትገትሩ ነው የሚለው አሁንም እንቀጥላለን ውጃው ነው የሚያዋጣን ካለ ቀጥል አንተም ለኢላላህ አላህ ወተዓላ ወቃቲሉም ተጋደሏቸው hatta ላተኩነ takuna ፊትና ደግሞ እንዳይኖር እስከዛሬ እናንተን ከእምነታችሁ እያስገደዱ ወደ ኩፍር መመለስ ነበርና መሽሩዓቸው ያ መሽሩ ሊከተል አይገባውም ካሁን በኋላ ይላል ሙስሊም በሙስሊምነቱ ሊያፈርና አንገቱ ሊሰብር አይገባም ቀጥ ብላችሁ ተዋጓቸው ማንነታቸውን ለማስከበር ይላል ማለት ነው ወይም ደግሞ ሽርክ እንዳይኖር ሽርክን እንደ ሀቅ አድርገው ተውሂድን እንደ ባጢል አድርገው አይደለም እንደዚህ የሚናኙት ካሁን በኋላ ሽርክ ተምድርክ ተዛ አካባቢ ፈልሶ እስከሚጠፋ ድረስ ይቀጥላል ይላል አላህ Subhanahu Wa Ta'ala ويكون الدين لله ويكون الخضوع لله سبحانه وتعالى ካሁን በኋላ በዚህ በመካ ከተማ በተለይ ሰው ሰራሽ ለሆኑ አንድ የጥላትና ጣዖታት ሰዎች ሽርጉድ ማለትና እነሱን ማምለክ መሳለም አይገባቸውም ያ አካባቢ ወትሮውንም የመርከዘ ተውሂድ ስለሆነ የአላህ ዲን የሚንጸባረቅበት መድረክ መሆኑ እስከሚረጋገጥ ድረስ ይቀጥላል ይላል ማለት ነው فإن انتهوا سبحان الله አሁንም አሁንም ሁለተኛው ዙር ሶስተኛው ዙር እየቀጠለ አቅማቸውን እያወቁ አሁን በኋላ በውጊያ መቀጠሉ አያዋጣንም ብለው ከዚህ ተግጥርነታቸው ቢታቀቡና ወደ ሰላም ቢመለሱ ፈላውዱዋነ ኢላ አለ ዛሊሚን በበደለኞች ላይ እንጂ ድንበር ማለት የለም አሁንም ቢሆን እንመለሳለን እንስማማለን ካሉ እናንተ በቅን በቀል እንቀጥላለን አሁንማ ጉልበት አግኝተናል እንዳትሏቸው አሁንም ተቀበሏቸው ይላል በየመርሃራው በማንኛውም ሰዓት በማንኛውም አጋጣሚ ካፊር እስከዛሬ ያስኩት አቋም ትክክል አይደለም እናንተ ጋራ ተስማምቶ መኖር ይቻላል አሁን ተመልሻለሁ እንደራደር ካለ ባይሰልም እንኳን ልትቀበሏቸው ይገባል ነው የሚለው አላህ Subhanahu Wa Ta'ala ላይ ነው ተንድርገት ሰዎችን አጥፎ ያለው አላህ ነቀምብር ገጥ ካገር እንዲጠፋ ከፈለገ መጀመሪያ ለምን ፈጠረው ታረል ጀዛ አይደለችም ዱንያ እኮ ዱንያ ላይ አላህ መድረክ ፈጥቷል እና አደናው ሰቢለ ማሻከረ ወይ ማከፉራ ነው ብትፈልግ ክፈር ብትፈልግ ወንቻ ምን ወመን ሻፈል ኩሪ ያለው እሱ አይደለም እንዴ እና ፍርድ ቤቱ እዛ አይደለም ክፍርም ተመረጥ ምረጥ ቀጥል የኖርከውን ያህል ኑረህ ትሄዳለህ ኢማንም ከሆነ እመን ነገ ግን እነማ ተወፈው ነው ኡጁረኩም የት ነው የወል ቂያማ እና እዛ ነው ዋናው መድረኩ ፍርድ ቤቱ እዚህ ግን የሰው ልጆች እለት በለት በሚሰሩ ስራ ሁሉ መቀጣት ፈረንጅዛ አይደለችም ግን ሰዎች አንዱ ክፍል በሌላው ክፍል እንዳይኖር ካደረገ ግን ሚዛን العالم ተናወጠ ማለት ነው ሰዎች እንዲኖሩ ነው والارض وضعها للانام መሬት ለጋራ ንብረታችሁ ሁላችሁ እንድትኖሩባት ነው የፈጠርኩት እያለ ነው ሰዎችን የሚተፈጥሮ ህግ መገልበጥ ይፈልጋሉ ማለት ነው እኔና እኔን የመሰለ ብቻ መኖር አለበት ከኔ ባሻገር ያለው መጥፋት አለበት ተፈጥሮ ህግን ነው የሚጋፉት ማለት ነው ይሄ ከሆነ ይሄማ አይፈቀድም ይሄንን ዓለም የፈጠረ ጌታ ቢያንስ እኮ እኛንተ ተከላከሉ ብሎናል እንግዲህ የነገር ነገር አያዋጣም ብትተው ይሻላቸዋል ካልሆነ ግን እኛም ባላቅማችን እንቋቋማቸዋለን በሉና ጀምሩ ሞክሩ እዛ ጊዜ ረዳቸዋለሁ እርግጠኛ ነኝ እዛ ጊዜ ደግሞ እነሱም እናንተ ሰው እንደምትገሉ ሲያዩ መኖር ስለሚፈልጉ እንደገና ቆማቸውን ይገመግማሉ ከምግመው ፈኢን ተሃው አሁን በኋላ በውጃው መጓዙ አያዋጣንም ብለው ከውጃው የሚቆጠቡ ከሆነ አሁንም ተመለሱላቸው ይላል ማለት ነው ፈላ ዑድዋነ ኢላ አለ ዛሊሚን ዛሊም በሆኑ ሰዎች ላይ እንጂ ደንበር ማለት የለም እነዚህ ዛሊም ስለሆኑ ነው መጀመሪያም ፍቃድ የሰጠዋቸው አሁን ግን ዙልም መሆኑን አውቀናል ተስተታችን ተመልሰናል ካሉ ተዋቸው እንጂ እንዳትቀጥሉባቸው ይላል ማለት ነው ከዚያ እንደገና ሌላም ሹባህ ነበራቸው ማለት ነው መጀመሪያ ሐራም ላይ እንዴት ውጊያ ተፈቀደ እያሉ የየው ሲሉ ነበረ ሐረም ላይማ ውጊያ የጀመራችሁት እናንተ ናችሁ ሐረም ቢከበር ኑሮ መቼው ሁሉ ችግር በመጣ ነበር በማለት መልስ ሰጣቸው በወራትም እንደዚሁ አሽሩል ሁሩም የሚባሉ ጦርነት የማይፈቀድባቸው ነበሩ እነዛንም ደግሞ እንደ ሹባ አንስተው በአሽሩል ሁሩም ተዋጉ እያሉ ስማታ ጀመሩ ለዛ መልስ ሰጡን አለ አሽሩል ሐራም አሽሩል ሙህተረሙ ማለት ነው የተከበረ የሆነ ወር ቢሸሪል ሐራም ሙቃበሉን ቢሸሪል الحرام مثله አዲቀው በሆነው የተከበረ ወር አንጻር ነው የሚታየው በላቸው ይላል እና አሽራል ሆሮም ሙስሊሞች ማክበር ካለባቸው እናንተም ማክበር ካለባችሁ አንድ ብቻ ነው የሚያከብረው ይላቸዋል ማለት ነው ወል ሁሩማቱ ቂሳስ እንደውም ወሮች ብቻ ሳይሆኑ ክብር ያላቸው ነገሮች ሁሉ አቻ ናቸው እኮ በላቸው ይላል እና አንዱ ወገን መከበር ካለበት የዛ የሆነው ደግሞ በሌላው በኩል መከበር አለበት አንዱ ወገን ተከብሮ ሌላው ቢጤው የሆነው ነገር የሚደፈር ከሆነ እንዴት አድርጎ ሊከበር ይችላል መከባበር የጋራ ስራ ነው አንተን የሚያከብረን አንተም ታከብረዋለህ የሚደፍረህ ትደፍረዋለህ እንጂ አንተ የምትፈልገውን ቦታ የምታስከብር ደግሞ የምትፈልገውን የምትጥሰው ከሆነ አንተ የምትፈልገውን ጊዜ የምታከብር በማትፈልገው ጊዜ የምትጥሰው ከሆነ ባንድ ጅማ ጨብጨብ ነው የሚሆነው ማለት ነው አዳላ የታለ ስለዚህ የተከበሩ ወራቶች እንደተለመደው ይከበሩ ካላችሁ እናንተ ማክበር አለባችሁ መጀመሪያ ሸዋል ዙልቀዳ ዙልሂጃ ረጀብ የተባሉ አራት ወራቶች የተከበሩ ናቸው በጃሂልያም የታወቁ ናቸው እነዛን ወራቶች እንዲከበሩ ከፈለጋችሁ መጀመሪያ እናንተ አክብሯቸው በላቸው ይላል ተመን የተዳ አለይኩም ስለዚህ ባሽረል ሁሩም ሆነ ዳኺለል ሐረምም ሆነ በቦታውም በጊዜውም ማለት ነው በእናንተ በሙስሊሞች ላይ ካሁን በኋላ ጥቃት የሚፈጽም ካለ ፈተዱ አለይ ቢሚስሊ ማ ተዳ አለይኩም በአንጣሩ በሊያቻ ልትከፍሏቸው ትችላላችሁ እና ሐረም ላይ ሆኖ ሐረም ላይ እንዴት ተወጋኛለህ ብሎ እሱ እየመጣ ዝም እንድትል አይፈቀድም ወይም አሽረል ሁሩም ላይ ነን እኛን መታችኋለን እናንተ ዝም በሉ የሚል ተቀባይነት የለውም በአሽረል ሁሩም ሆነ በዳኺል الحرم መከበር ያለበት በሁለቱም በኩል ነው ሁለታችንም የምናከብር ከሆነ መልካም ወጥሮምና ተጀመራችሁ እንጂ እኛ አይደለንም ባሏቸው ግን እናንተ የምትወዙት እርምጃ እያጥላሉና እያንቋሸሹ እነሱ በእናንተ ላይ ጥቃት እንቀጥላለን ካሉ የዚህ አይነት ጨዋታ የለም ካሁን በኋላና የሚከበሩ ነገሮች አቻዎች ናቸው በሁለቱም በኩል መከበር አለባቸው አንዱ እየደፈረ ሌላው እንዲያከብር ግን ተቀባይነት የለውም ይላል ማለት ነው ቢሚትል ማሰላ አለይኩም ሌሎቹ በእናንተ ላይ ደንበር ዘለው ተፈጸሙት ጥቃት አንጻር እናንተም በዛው በተከበረ ወር ወይም በሐረም ግቢ ቢሆን ካስፈለገ አጠፋ መስጠት ትችላላችሁ ይላል ወተቁላህ እና ዘላይ ስሜታዊ ሆናችሁ ከፍቃድ ውጭ እንዳትሆኑ አላህን ፍሩ ይላል አሁን እና በማንኛውም እንቅስቃሴ እነሱ የሚያደርጓትን አጠፋ መስጠት ትችላላችሁ እነሱ ግን መለስ በሚሉ ጊዜ ወደ ሰላም ወይስ ጀናሁ ሊሰልም ፈጅናህ እንዳለው አሁንም ግድ አልመሸብህም ብለህ ትቀበለዋለህ አላህን ፍሩ ሰዎች እንግዲህ ደራ ውስጥ ሲገቡ በተለይ ጦርነት ውስጥ በሚገባ ጊዜ ሁልጊዜ ስሜታዊ ነው የሚሆነው ውጤት ባገኘ ቁጥር የበላይነት ባገኘ ቁጥር ቀጥል ባክህ ከዛሬ ሲጨፈጭፈኝ ኑሮ የምን ሰላም አሁን ሲጨነፍ ነው ይላል ማለት ነው እንደዛ ማለት የለም ከነሱ ሰላም በማንኛውም ቦታ በማንኛውም ጊዜ ወደ ሰላም ከጠሯቸው ተቀበሏቸው ነው የሚለው ሀታ ኺያና አስበውና ጊዜ ሊገዙም ቢሆን ለኔ ተውት ግደለም አይተካላቸው ነው ነው ሰላም የሚል ነገር ካመጡ አሁንም ተቀበሏቸው ወተቁላህ ይሄን ሙኻለፋ እንዳታደርጉ አላህን ፈሩ ወአለሙ ወቁ አንላህ አንላህ ማአል ትልቁ ነገር ይሄ ነው አላህ Subhanahu Wa Ta'ala እሱን ከሚፈሩና በፍቃዱ ከሚመሩ ጥንቁቃን ጋር ነው ካፊር በፈለገው በጉልበቱም ይሁን በእውቀቱም ይሁን በማንኛውም መልኩ አዘናግቶ አጣሎ ሊመጣ እንኳን ሰላም ሰላም ቢል ቢያዘናጋ እኔ አለሁኝ ግድልህም አይቀናውም ይላል አላህ Subhanahu Wa Ta'ala ለተንኮል ከሆነ አጋልጠዋለሁ ነገ ነግራቸዋለሁ ምስጥሩን እናንተ እንደ የበለጠ እንድትመቷቸው አደርጋለሁ ግን እናንተ የሰላም ጠር ሆናችሁ መታየት የለባችሁም ሰላም እስከጠሩ ድረስ በፈለጉበት ሰዓት እናንተም ተቀበሏቸው እምቢ ካሉና ለመሸፈት ከሞከሩ ደግሞ አሁንም ምን ያለዋችሁ አላህ ከጥንቁቃን ጋር ነውና ይላል ማለት ሰለላሁ ዐለይሂ ወሰለም አለ ነብይ